ሸውካኒ አባት ብሉጉል መራም ታውቃላችሁ። ብሉግን የሸራሄ ያበጀው ሰናን ይባላል። በአምስት ሙጀለድ አሁን እሱ ልናከፋፍል ነው አላህ ካለው አምስት ሙጀለድ። በነገራችን ላይ በአማርኛ ልናዘጋጅ ነው ኢንሻአላህ። ጥያቄው በአማርኛ ጥያቄ ጥያቄ ደግሞ ከመለሳችሁ ኪታብ ይሰጣችኋል። በአማርኛ ኢንሻአላህ ሰውን እየፈለግኩ ነው። ሰለፊ ትክክለኛ አማርኛ ነው የሚያውቀው። ጥያቄ ውስጥ ግን አይሳተፍም። ከብሉ ወላ ከብሉ ወላ አይ ከአይደለም ከማንኛው ነው ከማንኛው ብሉ አለም ብሉግ ማለት ብሉግን የሸረህ ሰውየው ነው። ምን ይላል እሱ ሰንዓኒ ምን ይላል? ማለም የፈዓልሁ ረሱሉላህ ሰለላሁ ዐለይሂ ወሰለም እሳቸው አልሰሩት ወለም ያእምሩ ቢሂ ሰሃበተሁ የእሳቸውም ሰሃባም ደግሞ በዛ ላይ ስሩ ብሎ ያላዘዙ ፈፊዕሉሁ እሳቸውና ሰሃቦቻቸው ካለፉ በኋላ ማስራት ቢድዓቱን ፈፊዕሉ ባዕድ አስር ይላል ፈፊዕሉ ባዕደ ዘመኒህ እሳቸው ካለፈ በኋላ እንደ ቢድዓ አድርጎ ማስራት ቢድዓ ይባላል ቁርአን ሙሐደራ መስጊድ ላይ ደግሞ ኹጥባ ላይ ቁርአኑን በክፈቱ መባል አላየም ወለቀድ እንደውም ከእሳቸው ጋር የሆነ ኪታብም ደግሞ ከፍተን ነበር። የሆነ ክታብ ደግሞ ሴትዮ አዘጋጅታ ለአንድ ሴትዮዋ ምን መምለካ ስለ ቁርአን ብቻ ነው አዘጋጀችው። ሴት አንዳንዶቹ ሼክ ይባላል ስማቸው ሴት ነው እንጂ ወንዶች ማሻአላህ ጥሩ ናቸው። እልም ያውቃሉ። አቂያተን አላየንም፣ ምንም የለም እዛ ውስጥ አልሙሂም ማ ረአይና ሶስት ሶስት አንተ እ እነሱ ኹጥበቱ ሐጃ ላይ የሚነበሩ እ ኹጥበቱ ሐጃ ኒካህ ኒካህ ላይ አዎ ቁርአን አዎ እነሱን እንመፈቻ ማለት ነው።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 ደግሞ ዘወይቱከ ቀቢልቱ ተዝዊጃ የሚባለው በአረብኛ ማሆን አለበት እንተቤ ይወደዳል ነው እንጂ አ- አማርኛ ምናምን የሚሉ አሉ። ይወደዳል እሱ ወዳ ላ ይኩራሁ በለው እዛ ላይ ይስተሐቡ በለው በአማርኛ ማለት በማንኛውም ቋንቋ ማለት እኮ ነው እም ግን ወል እንደ ሻፊያ በአረብኛ ብቻ መሆን አለበት ወይ እንደ ሼክ الاسلام ተይሚያ ወልሐናቢላ በአረብኛ መሆን አለበት ነገር ግን አይዋ በሌላ ቋንቋ መሆን አለበት ሰዎቹ በሚያውቁ ነገር ግን ዘወይቱካ ابنة تمام ايوه لموكلة ማን አንተ ابن ناصر ايوه ለዛ ይቻላል قال ቃለ ቀቢልቱ ተዝዊጀሃ ሊ ይላል እሱ በአማርኛ የለም ግን ገባ እንዴ አሁን እችኛው ማለት ይቻላል ይህንን ግን ሳትል በፊት መህሩ መዘጋጀት አለበት ከዛ በፊት ወደሹ ወይ ስሪን ጉራጌ ከዛው ኒካ ላድርግልሽ ነው አ ትግሬ ነው እንዲህ አልፈለግም ጀማዎቹ የት ነው ያለው መኪና ላነች መሰለኝ አላነሳም አለ እም፣ ኡስታዝ እንትን ይሄ እ ሐጃጅ እንትን ሙናፊቅ ምናምን ይላሉና حجاج بن يوسف الثقفي الطائفي ايوه ሙናፊቅ ነው مواليا لامير مكه عبد الله ايوه امير عبد الله بن الزبير واضح ነው ولا يقال منافق አይባልም ሙጅሪም ትችላለህ ግን ሙናፊቅ አይባልም قتل الناس عند الحجاج كذبح الدجاج <laughs> واضح ነው አይደል ግልጽ ነው አይደል ايوه وقد قتل مئة نفس ألف صبرا አንድ መቶ ነፍስ አንድ መቶ ሺህ ነፍሱን ደግሞ ሰቅሎ ገሎታል ሰውየው ጥሩ አይደለም አፍዳ ኢላ ማ ቀደመ እ ሰሃቦችን አስገደሉ አንድ መቶ ايوه ሺህ نعم አንድ መቶ ሺህ وقتل ايوه سعيد بن جبير ማን ስም አለ ዓለም ነው ይሄ ሰውየው በሱ ላይ እኮ ነው ሰውን መግደል የተወ የሱ ተሳርቀናል ሰው ላከበት وهو ዋሪ على الطائف طائف ላይ ዋሊ ነበረ አሚር ነበረው አይኔን እያመች ስለሆነ እኮ ነው ይሄን ያደረኩት የዛ ሁለት ከዚህ ቀን ከዚህ ጋር ሶስት ቀን ብቻ ነው ያደረኩት የዛ የገዛው የዛሬ ሶስት አመት ምናምን ነው በሰባት መቶ ምናምን ነው የገዛው ሰባት መቶ ሀምሳ ነው የማንበብ የኒባብ ነው አዎ ግን ይገርማቸዋል ዘ- ሶስት ቀን ነው ከዛሬ ጋር ሁለት ሁለት አመት ነው ሶስት አመት ምናምን እንደዚህ ሆኖኛል አይኔን ደግሞ ዘመኑ የሆነ አቧራ ቦታ ሂጄ ሩቅ ነው በጣም ያርኩት ከዛ ወዲህ እኮ እያመኝ ነው ለዛ ነው ያርኩት እንጂ ለአላህ ያዘን بالله ممكن نظارة ايه ما كرات انتنا انداس مثلنا ما شاء يا بالله بل شيء طيب قال فنادى سعيد سعيد بن جبير ጥሩ አላቸው መጣው ፈካነ ሰዒድ ሙጀይር በየቦታው ሙሐዲስ ነው መቼም የአብዱላህ ብኑ አባስ ደረሳ ነው ዋህ ነው በነገራችን የአብዱላህ ብኑ አባስ ደረሶች ኪሳ ጣውስ እነዚህ ናቸው ጠይብ አሻቢ ومكهول የአብዱላህ ብን አባስ ደረሰዎች ናቸው። እሱም አንዱ ነው ይሄ ሙጃሂድ ሙጃሂድ ናም ወሙቃትልም ደግሞ እነዚህ ወሱዲ ከነዙን የሰቀለው የነቀለው ማለት እኮ ነው المهم النزي فكانوا يا عبد الله بن عباس طلابوت نبرو تابعوت ناتشو نقل من من كبار انتنانو بطعم كتابوتشم دمو انقافا نبرا سعيد انه جبير سعيد بيجيبو تا دمو تنستو سعيدين ما هج حجاجين الشندات تلو الال السو مجرم نونا خالف الكتاب وصول رسول الله صلى الله عليه وسلم هنا سويون الشندات تلو اندات تكتلو الال هو وتادر لك بثنات الراو ሄደለት። አንተን እንደ ሸቂቅ ሻቂቅ ኢብኑ ኩሰይር ነው አለ ማለት ስምህ ማን ነው አለው። ሰዒድ ኢብኑ ጁበይር ነው አለ። አይ አይደለም፣ ሻቂቅ ኢብኑ ኩሰይር ነው አለ። ወኡሚ ሰመትኒ እናቴ ደግሞ ካንተ በላይ ታውቃለች፣ እሷ ነው የሰየመችልኝ። ዋضح ነው የሰየመችልኝ እሷ ናት። አላኪራን ከዛ በኋላ ለው አሊምታ ብታውቅ ኑሮ ያንተን አገዳዳል እንዴት እንደምገልህ ብታውቀኝ ኑሮ ዛሬ ትስመኛለህ አለ ትሰመኝ ትስሚኝ ነበረ ቃለ ይሄንን ቢያውቅ ኑሮ አንተን ኢባዳ አላረክም እንደ ለአነካ ለአነካ ምስኪን ነው ሸይጣን ነው ምናምን ብሎ ስድቡን እንትና አወረደበት ሰይሙ አዎ ናም ሰደበው ለሐጃጅን ቃል አሁን ደግሞ ይቅርታ አትጠይቀኝም ነው ቃለ ደግሞ ትንሽ ወደ አንተ ሳልመጣው ያንተ ጌታና የኔ ጌታ ለምየኝ የመጣ ነው የፈለግኩ ነገር በለው አለው። እስቲ ወሲያ የምታደርገው አንተን ሳላርድ በፊት አንተን ሳላርድ በፊት የምትሰራ የምታደርገው ነገር አለ እንዴ? አዎ አለ። ፈተረከሁ ይሰሊ ይሄ ሱና ነው እንተበች እኛው ይኡሰር ይቻላል እሱ ላይ ለመግደል ግድያውን ከፈጸሙ ሳይገደል በፊት መስገድ ዱዓ ማድረግ ያለው ነው። ሱነተ ታቢዒን ነው። ሰሃቦችም ደግሞ ውስጥ አለ ኸባብ ብን ረቲም አዎ ይቻላል። ወነቢዩ ስላ ስለም ማነሃሁ እሳቸው አልከለኩም ነው። ማንኛውም ሰው በእሳቸው ዘመን ሲሞት ደግሞ ሱናውን ሰግዶ እኮ ነው እንትና ብሎ ፈሰላ ረካቴን ያ ረቢ አለው። ይህ ሰውየው ህዝቡን እንዳለ ጨርሷል። አይዋ ህዝቡን እንዳለ ጨርሷል። ይህ ሰውየው ያ ረቢ በኔን ልክ እኔን እንደገደለኝ ግድያ የሚባል አቆመ። በቃ በሱ በእኔ አብቃው አለው። ፈሰላ ረካተይን ሰገደው። ከዛ በኋላ ገደለው። ወላሂ ወለም የቅቱል ከሱ በኋላ አንድ ሰው አልገደለም። واضح ነው። ما قتل ذلك قال እንደውም በየቀን ለቀድ قيل له ይመጣል። ማታ እንዲህ የማይታወቁ ሰው ይመጣና قتلته مرة وسيقتلك سبعين مرة واضح ነው። እሱም ብቻ ነው የገደለ አብደላህ ብኑ ዙበይር አሚር መዲና አልገደለውም እንዴ የአይሻ አይሻ ለሱ አክስት ነው واضح ነው የዙበይር ብን አዋሚር አልገደለም አብዱላህ ብን ዙበይር አሚር አሚር መዲና አልገደለም እንዴ እናትየዋ ምን አለች አስማ የአይሻ እህት ዋዶ አፍሰድተ አለይህ ዱንያ ይህንን ፎቅ የመሰለው በአብዱላህ ብን ዙበይር ላይ አጠፍተሃል ወአፍሰደ አለይከ አልአኺራ ይኸው አኺራው የሚባል ምንም አታገኝም ተስፋ እንዳጠብቅ አለችው ናም ትክክል ነው ዋድኖ ሰውየው አንድ ቀን ኹጥባ ላይ እያለው ኹጥባ ላይ መጥቶ አንገቱን ደፍቶ ቁጭ አለው ጥሩ አለ እሱን ሲራ ያዘን ብላ ለቀን ሙናፊቅ ብሎም የሰየሙት ለዓላ ይህን አይቶ ነው ናም ይህን አይቶ ነው አህዋሉን ሁኔታው ጥሩ አይደለም ኹጥባው ላይ ምንም ሳይናገር ቁጭ አለው አንድ ሰዓት ላይ አንድ ሰዓት የሚያክል ማለት እኮ ነው። ከሙሰሎቹ ድንጋይ አንስቶ ጠጠር የሚያክል አንስቶ ወረወና እዚህ ጋር ደማው። ደሙን እንዲህ እያደረገው በር ላይ ወጣው። ጁማ ጁማውን ሳያሰግድ ወቀተለ ለወታደሮቹ እዛው ውስጥ አጥር የነበረውን እያንዳንዱን ሰው ገሎ ወደ ቤት ገባ። እያንዳንዳቸውን ገሎ ይዋ ለጁማ ما ندري ما يفعل الله به በሉ እዛ ላይ አናውቅም አላህ እሱ ምን እንዳረገው ምን እያረገ እንደሆነ አናውቅም ማ ነድሪ ሰውየው ግን ጥሩ አይደለም እሱ ሲራ የሆነ ጊዜ ጽፍ አለው ደግሞ ወሰላቱ ከልፈ ኩል ፋጅር ነው ባርን አሁን እዚህ ላይ ይህን የሚያመጡበት ሀጃጅም ከልፍ ደግሞ ማስገድ ይቻላል ብለው ያመጣሉ ያው ታቢዎቹ ደግሞ ስለፈሩ ከሀጃጅ ጎን እየሰገዱ ነው ሙብተዲአ ደግሞ ካሰገደች ማስገድ ይቻላል ብሎ ይሄንን መስረጃ ያመጣሉ ነገር ግን እሱ ደግሞ እንትን ሙብተዳ አለም ሰውየው ሙጅሩ ነው እንጂ اي عبد الله بن زعيم انه حجاج بن يوسف الثقفي ليس منافقا لو قلتم الذي بتلو مجرم بتلو لعل ይሄ ነው ጥሩ አይደለም ሰውየው ፈርቶ ታቦቹን ደግሞ ከሱ ጎን ሰግዷል ብሎ መስረጃ ካመጡት ይኸው አንዳንድ ሰዎችም ለምን ከሙተዶዎች ጎን አትሰግድም ምናምን ብሎ ይኸው ሙስሊሙ ታቢዎቹም ደግሞ ሰሃቦቹም ከሱ ጎን ሰግዷል ምናምን ብሎ መስረጃ የሚያመጡ ከሆነ ፈርቶ ነው በለው ይሄ ፍትናን ፈርቶ ነው በሉት እንደዛ በሉ ለአለሁ ቢሰግደው እሱ ጋር ናም ናም ሙምታዝ ናም አይዋ እሱ ጋር ሰግዱና ቤት ይሰግዳሉ በለው እንደዛ ታኑ እሱ ጋር ከሰገዱ በኋላ ቤታቸውን ገብቶ ነው የሚሰግዱት ሰውየው ላይ ሳሙ ጀይድ የሆነ ነገር ጽፍ አለ እሱ የቱ ጋር ናቸው? እስቲ እስከ ሰባት ሰዓት ማጥቃት ትችላላችሁ። ሰውንት ሴት ልጅ እንደ ጋብቻ መጠየቅ ትችላለች። እንደ ወንዱ ወንዱን ፊትና ከታመነ ትችላለች። ናም ፊትና ከታመነ ኑር እንጋባ ማለት ትችላለች። እንዴት ነው ከይፍያው? እንደው ከይፍያ ለው ካና ኢዛ ኡቱ ሚነል ፊትና በለው አንተ ዝም በለና እሷ ይህንን ጥያቄ ያቀረበችው ላልሻሃዋ ዝም ብላ አብሮ ለማኖር ብቻ ነው። ያፊ ንቃብ እዛ ጋር ቆመችና ሰላም አለይኩም ያሩ በጣም ጥሩ ልጅ ነው። እኒህ ያየው ትምህርቱን ስትከታተል ነበረ። የሰለፊ መንሃጅ አለም እንጋባ ምን እቱ ምን አልፊትና ይወድሻለሁ ነይ አሁን እንጀምር። እነዚህ ሳይል አይ መሀሪምሽ መሀሪምሽ አይዋ መሀሪምሽ የት ነው ያሉ? ነይ ቁጭ በይ እስቲ እንዋራ። ወአለይኩም ሰላም ወራህመቱላህ ሐያኩም አላህ لنجو سلام الله لنجو ياسم سلامة الله نجو السلام ورحمة الله وعليكم السلام لنجو الحمد لله ما أعرف نعم يتنا له يتنا ነው አሉ زنا بقى النش እሱ من ምንም إذا أتوا من الفتنة أما አንቺ ነሽ እንዴ? እንደው ሴት እየፈለኩ ነኝ። እንደው እስካሁን ነይ እስቲ እንደው መናፈሻ እዛ ጋር እንሂድ። لا إذا أتم الفتنة بنو أما خديجة نبي صلى الله عليه وسلم طيقة قالت نعم كما صح بتكلنيا رواية نبيون የጠየቀቻቸው እሷ ናት። ጃይዝ ነው። ኢዘ ቱሚነል ፍትነቱ በለው ነገር ግን ፍትና አይታመንምና ነገር ግን ولن تجد من الشوك العنبا اي اين مثال يقراتون ولن تجد من الشوك العنبا كايشو وين التاغنم <laughs> اي واضحنو يا اخوان كايشو انجت عنبا لن دي تمرا لن يبالا نقر من النالو اشو بحار مك اشو بكر ما تكون ولن تجد من المرأة خيرا ለአላ ሙምክን ሰውየው ኸይር ከሆነ <laughs> ቁልት ኢዘ እቱሚና እንቅራ ከጥያቄዋ በኋላ ወደ ቤተሰቧ ማድረስ አለበት። ናም ቅድም ለኔ ደወልሽ የተገናኘሽው አንቺ እንደ አንቺ ነህ ከይፍ ሰላም ነሽ እንዴ? እዚህ ምንድን ነው ሐዋሳ ሀይቅ ነው አለው። ያ ዘንብላ ድምፅሽ በጣም ጥሩ ነው። በጣም ማሙታና ጽባ ነሽ ፊትሽ ማሻአላህ እንደዚህ እንደው ሊሆን ይችላል فكان يغريها غراء الثعلب እንደ ተኩላ ዝም ብሎ ያታላታል ዝም ብሎ ليوقع في الزنا عياذا بالله من أيقاظ يا بني أمية نيام فإن الحرب أولها كلام በመጀመሪያ የሸር ማት መግቢያ ምንድነው ተምሂዱ መግቢያ ነገር ምንድን ነው ነው እዚህ ንግግር ነው ማሻአላህ አካሄድሽ ቁመናሽ ኩል ከኔ በላይ ትችላለህ አማርኛው <laughs> ሐዲስ ወላ ሐረጃ በዛ ላይ ላኪን ምን ሱሪያ ምምክን ኢዛ ካነ ሙህሪሙሃ ካለው አማ አንዳንድ ግን ሙህሪም ዘንድ የማይናገር አለ ሙህሪም ዘንድ እሱ ለው ካን አኹሃ እሷ ግን ደግሞ ነገር ግን አንዳንድ አልቢካራ እነዚህ ደግሞ በወንድሟ ዘንድ ማጠየቅ አይቻልም እንደዚህ እንደዛ በነኮ ነው ትንሽ ራቅ ብሎ ነው ኸልዋ አይደለም እሱ እያየ እኮ ነው አል እንደኪ ቢካራ واضح ነው አንዳንድ ሽሮጦቹ ማካን እንደ ማህሪምሃ ወኢንደ ገይር ማህሪምሃ በለው እዛ ላይ ማህሪም አማ እግሯን ማበይነ ሱረቱ ሩክዋ እዚህ ጋር እንደውም ከተቻለው ዑለማዎቹ ያሉ ከዚህ እስከዚህ የሆነ ነገር ለብሳው እስከዚህ ድረስ ደግሞ በዚህ መካከል እዚህ ሸፍና ጸጉሯን ባዶ አድርጋ ማከደም አለበት። ማንን ኸጢቡን ያነሳንተ ያነሳንተ አይደለም አይዋና ኸጢቡን ፈኢንሻ ፈረገበ ፊሃ ጃቡን ይሰጣል ናም አንዳንድ ዝም ብሎ አሁን ፊቴ ለምን ታያለ ማለት አራም ነው ሀታ እንደ መሐሪሚሃ አረ እኔ ሙተነቅቢያንን እያዘን ቢላህ ተይ በቃ በላት አይቻልም ወላሂ ሀታ ቃለ አክተሩ ለማ በሉ ፉቁሃ በሉ እዚህ ላይ እንደውም ሙሐዲሶቹም አሉበት ከዚህ በላይ ነው ናም ራቁት መሆን አለባት ከዚህ በታችም هذا الذي يريد አይደለም እንዴ እዚህ ላይ ወይም ደግሞ የሆነ ቡኝ እንትና ወይም ወርም በሽታ አንዳንድ ነገር አይወጣው እንትና ያለው ያለው ያል والله انا احدثكم انا اقول لما يا اخوان صدقوني ايوه ان شاء ወይም ደግሞ እዚህ ዱዳ ነው ይሄ እንትን ጡት አላት እዚህ ግን ዱዳ ነው ምን ታደርጋለህ ከተጋባችሁ በኋላ ባላገባት ለምሳሌ እዚህ ጋር የሆነ ነገር ታያለ። እዚህ እግሯ እንደ ልምጥ ነገር ከይፈ ተያሉሃ አይ ኒቃቤን አላወልቅም ጸጉርን ለጁዙ የጁዙ ልልኻጢቢ አን የክሽፈ ረእሰሃ ዋድ ነው። እነዚህ ማድረግ ለይሰ ቢዋጅብን አውጀብ ነው በለው ለሚጋቡት ሊመን ለወደፊት ደግሞ ተሐሪ ነው አብሮ ነው የሚኖሩ ዒብ የለበትም ዒብ የለበትም ዒብን አይቷል ከላስ ከሁን በኋላ የለባትም ግን ልቧ ይሰበር እንደዚህ አይቶ ላ እንደ ላ አማ ካለ መልሱን አይመልስም እንደዛ አይቶ ወይም ደግሞ ታስራለው የኔ ቦታ ገብቻለሁ ብሎ አንዳንድ አስባቦቹን ያቀርባል ለቤተሰቧ ዋድህ ነው እይዋ እኔ ትቻለሁ አይልም እንተ በዚህ ላይ ታስብ አይዋ እስር ቤት ገብቻለሁ የሚያምን መሳሌዎች መንተና መስላ አይዋ ለምን ቀልቧ እንዳይሰበር ማለት እኮ ነው ካልፈለገው هذا هو الشريعه ما شاء الله ጥሩ ነው አስቀመጠች ማለት እኮ ነው እሱ ፈላ ሐረጅ ነገር ግን ያለ መናገር ምትዋት ከሆነ ያለ መናገር ጥሩ አይደለም መናገር ጥሩ አይደለም። የቱ ስንተኛ ሰፋ ነው? ጥሩ አይደለም። መቶ ምሳ ሰባት ጥሩ አይደለም። እንደዚህ አይነት አንቺ እንደዚህ አይብ አለብሽ ባለጌ። እንደው ይሄንን ለብሽን ስለመጣሽው እ አሞት ነው ጀይት ያ ዘምብላ እ ወፈር እኔ ቀጭን ሴት ነው የምፈልገው። አንቺ እንደዚህ ነኝ እንደዚህ ነሽ። ላ ላ ላ ማ اذا ترك ترك خلاص واذا اراد ከዛ ይቀጥላል አይዋም ለምንድን ነው የምናገረው ሙጀይድ ሙጀይድ طيب እሺ አቡ ፋጥማ እንዴት ነው ሐዋሳ እንዴት ናት እ طيب ها ሰውየውም ፍላጥና ራጁ ነው የተናገርኩት እሱ ላይ ዩዕተዱ በለው እነዛ ማየት የለበት ምነው ከፊቱ እነሱም ደግሞ ጸጉራን ፈቅዷል። አዎ አይደለም ዝም ብሎ እኮ እነሱ ባዕድ ናቸው፣ ማዕዱን ናቸው፣ በቁጥር ናቸው። ያው ነው እጅና እንትና ዒያደን ቢላህ እምሺ የፈለግከው ዑለማዎች እስቲ ሙንስፍ ጋር ሄድ እስቲ ትክክለኛን ኪታብ የሚያውቁ ዑለማዎች ጋር ዘንድ ሄድ ሰውነቷን ከዚህ በላይ ራቁት ከዚህ በታች ራቁት خلاص هذا مذهب فقهاء الأمة እነዛ ማዕዱዶች ናቸው እንደውም ፊትና ይላሉ እነሱ ደግሞ ፊቷና እጇን ይላሉ ዋضح ነው ቃሉ ለልምርፈቀይን እንደዚህ እነሱም ሲናገሩ ነበሩ ጦቷን አታሳይም ማዕዱዶች ነው በቁጥር ነው እነሱም ዑለማዎቹ እኛ ራጂን ተናገር ነው والقول سلفا وخلفا بلو من المالكيه حنابلة ዋናው ነው ሻፊዕያም ግማሾች ናቸው አማ الحنفية እንዳለው خلاص የግድ ደግሞ ይህንን ማሳያት አለበት ለው ረአይተ በሷ ላይ ዘውነቷ ላይ አንዳንድ ነገሮችን ካየን ታረጋለህ እስቲ እንደዛ ምሉት ከተጋባችሁ በኋላ ማብራት እየበራ ነበረ የሆነ ያችኛው ነገር አምጭልኝ አልኳት በሷ ላይ የሆነ ነገር ወጥቷል አላህ ያደርጋትና እይ ምንድነው ዒጥ ነው እቴ ነው። አንቺ ምን ሆነሻል? አይ እንዶ ያዝ ይሄን ያህል ያክላል። አንተ እና ተመካኝ አለች ትላለች። አለዚህን ያቆሉን ማየት አይቻልም የሚሉት ምን አለው? እስቲ በዛን ሰዓት ቶ እናንተ ገኝ አረ ምን አጅነቢ ነኝ እንዴ? አንቺም ለካ ምን ችግር አለው? ምን ነው ወላሂ አፋከላህ አጅነቢ ነኝ እንዴ? ያኔ ደግሞ ሱብሃንአላህ ስንጋባ አይዋ አውልቀሽ ብታሳይ ኑሮ አይዋ አላጋባሽም ነበረ አይልም ወይ ወይ ቢያከስ እንደዛ የምለው ካልሲ አድርጋለች ቁማጣም ሆኖ አይታወቅም كيف تجو يا እ ጡቷ ስር ደግሞ የሆነ እንትን አለ ፀጉር አለው ያማን አቡማን አይብነ ተማም ሹፍ ጸጉር አለው ካየ በኋላ ሱብሃን بعد ከተጋባችሁ በኋላ አየ እዚህ ላይ ያ አኪ ሱብሃንአላህ አላህ ምን ፍትና ማጣብኝ ነው እ ሂጃብ አድርጋለች አይደለም እንደውም ንቃብ አታውልቁ የሚለው አለ አታውልቁ በንቃቧ ሄድ እና ይጋ ምን ነው እዚህ ጋር ሻሪባን አወጣለች አይዋ እዚህ ጋር ማተታመን እ ሁለት ወንድ ሁለት ሴት እ لا أصح الأقوال بلو أصح الأقوال سلفا وخلفا በዚህ ላይ ليس خلاف እንትን አለ እነዛም ማዕዱዶች ናቸው በተለይም ሻፊያኖች ነው እዚህ ላይ ያተኩሩ ማትኮ ነው ፈካና አሸድ ነው ፈካና አሸድ ነው طيب اذا لابد اما بعد ذلك ጸጉሯን ሁሉም ከዘዋጅ በኋላ አንቺ ጸጉር አሁንም ጸጉርሽ ሁሉም እንደዚህ እኮ ነው ያኔ እ ምን ልታረግ ነኝ ነው? ምን ልታረገኝ ነው? ልትመለሰኝ ነው እንደ ካሁን በኋላ ትላለች። ማታ تقول الشاب ما لا والله እንደ መሐሪ ማ ከፍቴ ማለት አለብህ ወላሂ ጸጉሯን ጀማሉ ከጸጉር ጋር አለም ነይ ጠይብ እሺ ሸፋፍና አይ እንጋባ በቃ እንደዚሁ እኔ አላወልቅም ሸራ ነው የከለከለኝ ኢማን ቃሪያ ቡሉግ ምናምን ሪያድ ጨርሳለች በቃ እኔ አልፈለግም ጠይብ ወንድ ሆና እንደዚ አይዋ ወንድ ብትሆን ብትሆን ይህ ወንድ ሴቶችን አነጋገር ብትናገርስ ወይም ደግሞ ኹንሳ ብትሆንስ አይዋ መለሁ አለታኒ ብትሆንስ እንዴት ታረጋታለህ ላ ላቡዳ ተፍቲሹ ይሄን ያስ አይዋ ኪታቦቹ ተመልከቱ እስቲ ላይሺ ስለ ሀይድ እስቲ ስለ ሀይድ አይጠየቃል ከይፍያው ሁል ጊዜ ነው እንዴ ላ ኢዛ ካነት ደግሞ ሻባ ከሆነች አይጠየቅ አትጠየቅም ከዚህ በፊትም ደግሞ እንዴት ነሽ ስንት ጊዜ ምናምን ማለት አለብን አም እሱ ደግሞ ይሄን ያህል አይደለም ቢካርነቱን እንቶ አንዳንድ ጊዜ በማቆያቱም ይጠፋል የሚሉ ለማዎችም አሉ ነገር ግን ይጠይቃታል ስንት ጊዜ ነው ሄዱ አሁን ከጀመረሽ ሁለት ጊዜ ሶስት ጊዜ ካለች ለዓለ ሙምክን ሶስት አመቴ ነው المهم خير الله አድርጎ እ طيب እሺ እ ይሄን አልቀረም ቀርተና በሉ እሺ سموا الله رب العالمين الصلاة والسلام على رسول الله صلى الله عليه وسلم وعلم رحمك الله واعلم رحمك الله يا من كنت سلفيا ወይም የመዝሀብ አህለ ሱና ወልጀማ የተከታተለ ክትትል የምታደርገው ሰውይ ወአለም ይላል ሁሉ ጊዜም ነው كلمة مفردة جامعة أيوة تعم الصالحة والطالحة وتعم أهل السنة بلو ማንኛውም ሁሉም ማለት እኮ ነው ሁሉም ነገር ታጠቃለለች ማለት እኮ ነው واعلم رحمك الله أن الكلام أن المجادلة كركر ማለት እኮ ነው ከላም ማለት እዚህ ሱመ ልሙተከሊሙነ አህለል ከላም ተባሉ። ሙተከሊምቶቹ ከዚህ በላይ ጥናት የሚያደርጉ ሰዎች ናቸው። ይወቁ እንተቢ ወልሙተከሊሙ ለይሱ ምን አህለል አቂዳ አቂዳን የሚያጠፉ ሰዎች ናቸው እንጂ የኬሌ ሙተከሊም ነው ከተባለው ራቅ ከሱ። ሙተከሊም ፊል አቂዳ ነው እሱ አቂዳን የሚያበላሽ ማለት እኮ ነው። ወአለም አነ الكلام ክርክር في الرب تعالى በአላህ ዘንድ እሺ ሙህደቱን ቢድዓ እኮ ነው ኢስተዋ ኢስተውላ ቃሃር ነው ምናምን በአማርኛ ባለፈው ማን ነው ጠየቀኝ በአማርኛ ታትሞ የሚወጡ ክታቦችም ደግሞ ታዊል አለባቸው ምናምን ይሄ አማርኛው እና ተፍሲሩ የሆነ ሁለት ቦታ ነው በቅርብ ጊዜ የሆነ ልጅ የነገረኝ ለአለ ኢስቲዋ ላይና ሱረት አላቅ ላይ በሚል ላይ ጥሩ አይደለም። የሼክ መሐመድ ሳኒ አዎ፣ በመጂም ላይ እሱ መላይን ነው እንትና ሐውላ አሻራ ናቸው። አሻራ ሰውየው ብዙ ነገር ቢሰራ ሙአውል አድርጓል። አንዳንድ ሰዎቹ በአፍሪካ ቲቪ አንድ ጊዜ ምን ያለው طلاب علم ምንም የማያውቁ ሀጅ ማመሳሪን ይረግማሉ አለው። እኛ እሳቸውን አልረገምንም። ነገር ግን አወል تأويلات አለባቸው። تأويل አለው። በአማርኛ ተፍሲሩን የሚያስቀራ ሰው ሰለፊ የሆነው ከዛ እያስቀራ ዒቡን ማውጣት አለበት። እንተቢው አይዋ ከሊያ ተፍሲር ታውን ከሱ አሁን ለምሳሌ ዑለማ እሱና ከተፍሲር ሳቡኒ ያስቀራሉ። በነገራችን ላይ ሁለት ሳቡኒ አሉ። አልኢማም أبي عامر عثمان الصابوني من علماء السلف علماء القرن الرابع الهجري انتبه واضح نو أبي عامر عثمان الصابوني أهل الحديث أيوة عقيدة السلف وأهل الحديث من الكتاب على الجو أيوة أبو عامر عثمان الصابوني الإمام الصابوني بالو إيه. علماء من علماء القرن الرابع الهجري انتبه ዑለማ ማበይን القرن الثالث ሂጅና <coughs> በሶስተኛ ክፍለ ዘመንና በአራት ክፍለ ዘመን ነበሩ እሳቸው ايوه واضح ነው አማ ሼክ ሙሐመድ አሊ ሳቡኒ አሉ የዛሬ አመት ምናምን አሉ አይዋ የሰፈቱ ተፋሲር አባት ነው እሳቸው ሙአውል ነው ያኛ አይደለም እንተቤ ይሄ ሙአውል ነው ይሄ ሙአውል ነው ሼክ ብንባዝና ሙሐመድ ጀሚል ዘይኑ ዶክተር በክር አቡ ዘይድ ረሂመሁላህ ሁሉም ጽፎበታል واضح ነው تنبيه تنبيهات على صفة التفاسير لشيخ ال- ما شيخ من باز ነው شيء وقفات مع الصابوني ይላሉ ሼክ መሐመድ ጀሚል ዘይኑ አይዋ ተልሚሓቱ ቢማ ፊ ሳቡኒ አይዋ አይናችሁ ወደ ሳቡኒ ኪታብ ወደዛ ዘንበል አድርጉ ይላል ሼክ መሐመድ ጀሚ- ጀሚል ዘይኑ ሶስቱም ሰለፎች ናቸው አይዋ አማ አቡበከር አቡ ዘይድ እና መሐመድ ጀሚል ዘይኑ የሼክ ቢንባዝ ደረሶች ናቸው طيب አቡበከር ማለት ها ابو بكر ايه الدكتور ايوه ابو ابو بكر ايوه عبد الله بكر ابو زيد عبد الله بكر ابو زيد الدكتور عبد الله بكر ابو زيد እንደ መምለካ ከ- ሰለፊዎችን ደግሞ ሐድም ያላለፈም እንደሱ <coughs> ሰለፊ ረሂመሁላህ የለም ፊቅሁ ነዋዚል አይዋ አተዓሉም ክታቦቹን ሳትቀራ መሻይኮቹ ዘንድ ሄደ ሳትቀራ ሼክ ነኝ ራስህን አታሞግስ ይላል አይዋ ሒልየቱ ጣሊብ ልዕልም የሚባል የእሳቸው ክታብ ናት ሼክ ሳል ዑሰይሚንም ሸርሆታል አይዋ ሸርሆታል طيب አብዶታ እሺም ሙህደቱን ቢዳ በለው የድሁ ከየድና ይሆን عياذا بالله ሽፍ የድሁ ከየድና ይላል ይሄ ግማታን ባለየ የአላህ እጅ እጁ እንደኛ እጅ ነው صفته كصفاتنا استغفر الله العظيم سمعه كسمعنا ما سمعون الله أطفبنا تفستو والله ها؟ ما مسكين يا أخي والذي لا يعرف ما في بطن النزائل طيب ايش وهو بدعة لكن أهل السنة والجماعة وسط بين ال... أيوة الفرق الضالة قالوا صفات الله لنا صفات تليق بنا ولله صفات تليق به بلنا يقوم لنيام أيوة ለምትገባ ባህሪ ሲፋት አለን ለአላህ የምትገባ ባህሪ አለው ለመክሉቆች የማትሆን በሉ خلاص አሳቢሁ ከአሳቢና ምን አስፈለገ? ይሄን እነዚህ ያዘን بالله እንደዚህ ታዊል ካላረከው አይበቃም። በል ጠይብ እሺ ولا يت... بدعة وضلال وهو بدعة وما አዲስ ነው አዲስ ክስተት ነው طيب ይሄንን ማጥናት ደግሞ بدعة وضلالة ቢድዓና ጥመት ነው كيف استوى የት ነው ጂሃ አይታወቅም ተጅሲመን እያረክ ነው ከአርሽ በላይ ካልከው ተጅሲም እያረክ ነው ተጅሲም ማለት አካል እያረክበት ነው ምንድን ነው በአማርኛ ምንድን ነው ትሉት كان مسؤول አካል መስጠት ነው ሙጀሰም ይላሉ አንተ ራሴ ሙጀስም ነው በለው አንተ ራሴ هو نصف الله تبارك وتعالى بما وصف به نفسه أو وصف به رسوله الله رسول بقلت انقلت قال نعم بل يداه مبسوطتان ይሏል እጇ የተዘረጋች ናት ናም እንደዛ እንላለን ሰሃኡን ፊ ሌይል ወነሃሪ በለው እንደዛ ክልታ የደ የሚኑን አመና ቢሂ ሁለቷ እጇ አይወ ቀኝ ናት እንጂ ግራ የለችም خلاص አመና ወሰለፉ ይምሩን አልአያ አያተ ሲፋት ከማ ጃት በለው ያው አንተ ከዚህ ሙብተዳ ጋር ምን አናገርሽ አቡ ፋጢማ ሐዋሳ ገባ እንዴ ሹፍ ወአያቱ ሲፋት በለው ስፋትን ያካትት ስፋትን ያላታ እንዳለች ነው የምናስተላልፈው። ታዊል አታስፈልጎም በለው አንተ ዘንድ ካልሆነ በነገራችን ላይ ከማ يقول امام الذهبي ከቻልከው በስ <laughs> ርገጠና እዛ ላይ እንደውም ሌላ ቦታ እዚህ ጋር ቆም ላለው አይዋ ካልቻልከው መንገዱ ልቀልና ሽሽ ይላል ናም ሙተዳ እንደዛ እኮ ነው ወሆ ሸይጣኑ ሰው መስሎን የመጣ እንጂ ሸይጣን ነው طيب እሺ ወላ ይተከለሙ في الرب በአላህ ውስጥ መናገር አይቻልም አላሁ ሳሂባ ከዛ አይዋ ባለቤት ሚስት አለው ከዛ በፊት ምን ነበረ ቀበለ ኸልቅ አደም ምን ነበረ እሱም ማን ፈጠር ያ اخي لما ምን አናገር እነዚህ ወላ ይተከለሙ ወላ يجوز ሳይሆን ايوه حرام በለው ወላ የምትለው እዚህ ላይ حرام في الك... الكلام في الرب بالله وسط قرد مو حرام إلا طيب. وصف به نفسه يا وراسو أمتاو سبحان الله الله نندزيني نعم ينزل ربنا كل ليلة, إلى سماء الدنيا كما هو عرش لا ينمو كما هو كعرش بلايم كما هو ودي سماسي ورد عرش ما انه عياذا بالله يا اخي خلوه بس امم ونزوله معروف معلوم የታወቀው ነው عرش ላይ ማሆኑ معلوم ነው በከላስ ምን አናገረ طيب وما وما بي وما بين رسول الله صلى الله عليه وسلم خذ ما بين لأصحابه فهو جل ثناؤه جل ثناؤه فهو جل عظم ثناؤه ውዳሴ ደግሞ ታልቋል ወይም ደግሞ ትልቋል ነው واحد ليس كمثله كمثله شيء هذه وهو آية هي البصير. تكفي هذه الآية خلاص في الصفات لو ما أنزل الله تبارك وتعالى على خلقه إلا هذه الآية لكفته مننا على الإمام الشافعي في مننا سورة العصر لاي أه؟ لو ما أنزل الله على خلقه في صفات الله جل جلت عظمته تبارك وتعالى تك- لكفته تنيا يا برا ብቻው ነገር ግን አንዳ ሙርተዚቃዎች ሙርተዚቃ በሉ እዚህ ከሙናፊቆች ያለፉ ንፋቅ ውስጥ አልፎ ደግሞ ከሀድ ከድንባር አለፈው ሙርተዚቃ ይባላል ዋዶ ነው ዝንዲቅ ማለት እኮ ነው ካህድ ያለው ምን ይላሉ? ወልካሁ እዚህ ጋር ዚያዳ ናት ይላል። ዚያዳ ጭማሬ ናት። እዚህ ሸር አላህ ይጨምርልህ በለው። ሉጋዊዎች ናቸው እነዚህ የሚሉት ተሽቢህ ዋድህ ነው። ማህዙፋ ናት። ለይሰ ሚስሉሁ ሸይኡን ካለው ሌላ ነገር ያስገባል ማለት እኮ ነው። ከምስሊ ብንር ይሻላል። ቁርአን ውስጥ ነው። ለይሰ ፊ እዚህ ላይ ሹፍ ካፊቷ እንደ አረብኛ አነጋገር ዛይዳ ናት እንበላለን طيب اذا كان هناك على اللغه ካሉ እስቲ እዚህ ካሉ ካፊቷ ምን ናት ዛይዳ ናት አይደለም እንዴ ወይም እናንተ አሁን ልጠይቃችሁ هل في القرآن نقصان ولا زيادة ቁርአን ውስጥ ደግሞ ጭማሪ የሚባልና ጉድለት የሚባል አለ እንዴ ያኪ አፍህን አሞልተህ ተናገር ምን ነው ምን ምን ያሰራል የለም አትልም እንዴ አለ طيب زيادة ምን ነው የምትለው አንተ አረብኛ ቋንቋ አውቃለሁ የምትለው ዚያዳ የትኛ ነው እ ምናየት ሉጋ ይላል እሱ ምናየት ሉጋ ይላል ተአዱ مع الله عز وجل زيادة ሳይሆን ተምሲል ናት በለው አንተ ተምሲል نعم أنقرات ننتظرك امم واجب ነው ከዚህ ይበልጣል ለአንተ ከዚህ ይበልጣል እ ሰውየው የተማረ ካለ እናት ከደወለች አንተ ተሰደበች ና ና እም አባት የጁረይዲ نعم አባቱ እንደዛ ነው ثم من أبر الناس بصحبتي قال أمك ثم من قال أمك ثم من قال أمك وفي الرابعة قال أبوك እም ሌላ ጥያቄ ለሱ ይሄ ለሱ የሚበልጠው ለእናንተ ግን ከዛ ድውል ለእናንተ ይሄ ነው የሚሻላችሁ። የእሱና ለምሳሌ ከደወለች የሚሻለው ለእናንተ ዋናው ይሄ ነው፣ ለሱ ግን ከዚህ ደግሞ ያኛ ይሻላል ማለት እኮ ነው። ያ ጥያቄ ካላችሁ ነቢዩ ስላ ስለም የገለጹትን ነገር ደግሞ ሼ ማለት እኮ ነው። ወማ ማለት ሼ ነው። መውሱላ ሼ ነው። ናፊ አይደለችም። ይ ናፊያ አይደለችም። አዛ ፍቅህ እኮ ነው ፍቅህ ነው። ናህዊን ስንማር እኮ ነው ገና እነዚህ ማያና ናፊያና የጠየቅ ነው አለም ማፊያ ማፊያ ናፊያ አፍራሽ ማሆነውና ማፊያ በነገራችን ምን ነው ይሄ እብዱ እንትና ናቸው። ናፊያና አይዋ አፍራሽ ማሆኗ አላማ ሆኗን የምታወቀው ናብን ስታወቅ ነው ስትማር ነው ብልቀሪና ነው ለይሰ ሚትሉሁ ሼኡን ላሉ ምን አስወጣ ምን ለምን ለምን ለምን አይደለም እነሱ ዛይዳ ላሉ <laughs> እነሱ ናቸው እኛም ቀርተናል ድሮ እንደዚህ ነበር فلما دخلنا في منهج <laughs> ልክ ደግሞ ሱፊያ መና ድሮ የዛሬ 25 ምናምን አመት በፊት አመ- 25 ነው 28 30 አመት በፊት ስንቀራው በሱፊያ መሻይኮች ላይ ነው አብዛኛው የቀረ ነው አሻይራ መዝሀማት እኮ ነው ስለ መንሀጁን እያወቀ ዝም ይላል እሱ ولكن الله برحمته وكرمه عافانا عنهم እም በነገራችን ላይ ናሁ የቀሩ ሰዎች ሌላ ክታብ ካልቀሩ ኢማን የላቸውም ናህ የሚቀሩ ሰዎች ሌላ ክታብ አይዋ ካልቀሩ ጥሩ አይደለም قال فعل ماض أيوة محمد فاعل مرفوع علامة رفعه الضمة الظاهرة والجملة من الفعل والفاعل مستأنفة استئنافا نحويا እያለ ይሄዳል ቃል ረሱል ላ መባል የለም አንድ ምንም ሳይናገር ሐልቃውን ዝም ብሎ እንደዚህ እኮ ጨርሶ እኮ ነው ሀዚህ ሀርፉ ተንቢይን ዚ እስሙ ኢሻረትን ሙብተል እንደዚህ እያለ ይላል። እስቲ ቃል ረሱላ ይባላል እንዴ መጨረሻ ደግሞ ልክ ናውን እስትዕማሉን አጠቃቀሙን ከቻለ በኋላ የግድ ሌላ ክታቡን ማቅራት አለበት። ፍቂህ እንደዛ እኮ ነው ፍቂህ ማለት ፍቂህ እስትንጃ እንዴት እንደምታደርግ የዋዝ ነው ታስተምራለች። ቃል ረሱላ አትልም እሷም በል እሺ ይበቃል እሺ ትችላላችሁ <laughs> እ ናቸው ስንት ጉዳይን እያለ ወላሂ ለእናንተ ነው የእናንተ አብልጬ ነው የመጣው ይህ ናቸው ምንድን ነው ያለ አዲስ ነገር አዋሳ? ኡስታዝ ነው እ የሆነ ኡስታዝ መጥቶ ደዋ አድርገውልናል። ወላሂ መስጊድ እየፈለገን ብር መሬት ልንገዛ ነበር ሰለፊ መስጊድ ለማስራት እዚህ እዚህ ቀርታ ያለ ብሉ ቀን ቀራ የሰው ብልቱ እችኛን አታክልም አለች ያኒ እነሁ አያረከኝም ማለት እኮ ነው ከማታ ብሉ ቀን መራ አልቀራችም እንዴ አልቀራችም ቅሩ እናንተ ሀዲስ ያ ኢኽዋን ሱብሃንአላህ ለምን ይሄን የግድ እሱን ማቅራት አለባችሁ ዘም አይዋ ቃለ እንደዛ ከሆነ እንደዛ ከሆነ ኢን አቲ አለይህ ነክለሁ የድሮ ደግሞ ለአንቺ የሰጠሽውን ደግሞ ወይኑን ከመለው በውኑ ወይኑ ደግሞ በዛን ሰዓት ኒካ እሷን አደረገው የሰውየውን ወይን የምትመልሽለት ከሆነ ይጂ አራት ሺህ አራት ድር አራት መቶ አራት ሺህ ድርሃም አሉ በዛን ሰዓት ማን ማን ስሚ ተውፊቅ እ እም እሺ طيب እሷስ እንትን ታያለች ላ አላየንም። አንዳንድ ፉቃሃ ምናምን ከራሳቸው ቃዒዳውን ከራሳቸው ቂጥ ቃዒዳውን ያስቀምጣው መሰረታዊ ያደርጋሉ። ማ ራእይን አራት ሺህ የሚባለው እስቲ ሲዋኩን ደግሞ ልክ ደግሞ ስጋቡ ቁርአን ሰጥቷል። ቁርአን ሰጥ ለሷ ሰጥቷል። ቁርአኑን ብቻ መለስ ነው ወይም ቁርአን ሀገር ከሌለው ኦ ማ ዩዓድሉ ቁርአን ሲሸጥ ምን ያወጣል? ስንት ያወጣል? خلاص አራት ሺህ ካልመለሰችው ካ- ካልሰጠችው እኛ አካባቢ ያው ግድ ነው ከዛ ነው አሁን ما رأينا لا لا ممكن ከዚህ በፊት ነገር ይኖር አይኖር ለታች ነገር አላወኩም። በተለይ አሁን ባለበት ተደጋግ ማን ማራ አይነ ያ እነዚህ ነገር ና አንተ ወደዚህ ለሃ ተነስ። ከዛ ማ ወደ ላይ ላቅነዋል። ያ ኢኽዋን ይሄን እንጂ እኛ አላየንም። እስቲ ማስረጃውን አምጣልኝ እስቲ ፈልግልኝ እስቲ እንደዛ የምልበት ምክንያት ይዘልና ይፈልጋለሁ ካለው አሳዩን እስቲ ፍቂ ውስጥ ምስት ካሳዩ ካለው ሙምክን ለአላ ሙምክን የሐነፊ መዝሀብ የአባህኒፋን ከዛ በኋላ እሳቸው ካለፉ በኋላ ሙሐመድ ሐሰን ሸይባንና አባ ዩሱፍ የእሳቸውን መንገድ ያስፋፉ ቀዋይድ ያደረጉት እነዛ መሻኮቹም ካለፉ በኋላ አንዳንድ ታፍታዛኒ ሐነፊያ መዝሀብ አላችሁ እዚህ ኢማሙ አታፍታዛኒ እና አቡልሁማም እነሱ ትንሽ ሰፋ አልኢማሙ ሰረክሲ አልኸረፊ የሐነፊ ዑለማዎች ናቸው። አራዚ እነዚህ ለአለ ሙምኪን ዚያዳ አድርጎ ሊሆን ይችላል። አና ሀቂቀተን ኪታቦችን አና ስንመለከት አላየንም። ካያችሁ እስቲ አምጡ እንፈልጋለን። እስቲ ለአለ እስቲ ካለው ካለው ካለው طيب ይበቃል ይበቃል። ረቡና አወሉን ቢላ መታ እሺ ዋብም አይደለም ወወ ሰሚዑ ለይሰ ከሚስሊ ረዱን በማ ላይ ነው በልሙን በሙሸቢሃ ላይ በማ ላይ ረድ ነው በሚያስመስሉ ሰዎች ላይ ወወ ሰሚዑ አሊም አለል ሙዓጢላ አይደለም እንዴ አይዋ ሙዓጢላ ምንድን ነው አፍራሽ ወይም ውድቅ የሚያደርጉ ነው ምን ማለት እሺ طيب እሺ ረቡና አወሉን ቢላ መታ ለምን እንደዚህ አለው እ ረቡና አወሉን ቢማ ቢማታ ቢላ መታ ምን ማለት ነው ይሄ ደግሞ ኢልማል ከላም ውስጥ ቀስ እያለ እየገባ እኮ ነው እ አወሉን አዘልይ ነው አዘልይ ነው ዋዝ ነው አዘልይ ነው አወል ማለት አዘልይ ነው ዋዝ ነው ቢላ መታ መቼ ነው ላይ ወጣው መቼ ነው የተፈጠረው? ሹፍ ብለመት አይባልም። أول ሁል ጊዜ ወል ወልአኺር ነው። ብለመት አይባልም። እስከ መቼ ነው? ከመቼ ነው የጀመረው? እዚህ ኢልመ ከላም ሙተከለምቶቹ ሌላ በርማ አይፈልጉም። በዚህች ነው የሚገቡት። አዘልይ ነው ባሉ እናንተ አክባር ምን የእሱ ደግሞ ንግስና ከተጀመረው የዛሬ ስንት 53 ሚሊዮኖቹን አመት አስቆጥሯል <laughs> ምን ነው ወጀተ ያ اخي استغفر الله اول هو قال هو الاول والاخر بلا متى لا تقل ከመቼ ከመቼ እኮ ነው ይሄ አወሉ አወልይነቱ የተጀመረው ከመቼ ነው እንዳትል እኛ ቦታ ደጋግሜ እየተናገርኩ ነው ሙተከልምቶቹን እንትና እሺ ለእነም የቁሉና ሁወ ባቂን አንዳንድ ፍርቃዎች ኢያዘን ቢላህ ሁወ ባቂን ማ ሰማዋት ወልአርዱ ይላሉ አላህ ደግሞ ዘላላሚ ነው አለው ሰማይና ምድር እስካሉ ድረስ እሱም ከሱ ጋር ይጠፋል ኢያዘን ቢላህ ሌሎች እነዚህ የሚሉ አሉ ጀነትና ሰማዋት ደግሞ ይኖራሉ። ደግሞ ሰዎቹም ጀነት ውስጥ ይገባሉ። ጃን አይዋ አዛብ ውስጥ የሚገቡም ደግሞ ይገባሉ። እስከ መቼ ነው? ማዳመት ሰማዋት ወልአርዱ ይላሉ። ኢዘን መሐሉ ኺላፍ እምቢ ዑለማ ሼክ አልእስላም ተይሚያን አስከፍሮ ነበር በዚህ ላይ ጀነቶ ጀነት የገቡና አዛብ የገቡ ከዛ በኋላ ከነ ጀሃነም ጋር ይጠፋሉ የሚል አንድ ቀውል አለ። እሱም ደግሞ አይ እዛ ላይ አለው እሳቸውም ትንሽ እዛ ላይ ዑለማዎቹን እኔ አይደለም ليس كمثل يعلق على شيخ الإسلام تيمية هذا المسكين الفقير عندنا ያለ ምስኪኑ ታሊቅ ያረጉበት ዑለማዎች አሉ ናም فحق فحق ባሉ እዛ ላይ አንዱም ትክክለኞች ናቸው በሼክ الإسلام ተይሚያ ላይ ነገር ግን ታባኑ ይላሉ አንዳንድ ዑለማዎቹ እሳቸውም ደግሞ ሁለተኛ ቀውለ ቶባ አላደረጉም ሁለተኛ ቃላቸው ላይ አለው ይባላል። ዋና ቂቀተን አይቻለሁ። ይህንን ቀውል ሲፈልግ ፊል መምለካ ለአንድ ወር ያህል ፈልጌ ነበርኩ፣ አግኝቻለሁ። አዎ ይህንን ቀውል ፈታዊ ሳይሆን ኢኽቲያራቱ አቋል ሼክ ልሳም ተይሚያ የሚባል አለ። ጽሁፍ ነው፣ እንደ ጽሁፍ ወረቀት ማለት እኮ ነው። ጀነትን ጀነትና አዛብ እይወ ከተቃጠሉ በኋላ ከአመድ ከዘመን በኋላ ይጠፋሉ የሚላለው قال هذا القول لك اظن انه تاب الى النزاب ነው ያለው ሼክ الاسلام تيميه ሁጃም አለ እዛ ላይ መሰረጃ እሳቸው የተናገሩ ነገር ዑለማዎች ረድ አድርጉበታል እሳቸው ላይ طيب واضح ነው መታ አይባልም لا تقول أول بلا متى هو الأولية ثابتة الأول أنت የመጀመርነት ነው መጀመሪያ ምን ነው ምን ነው የምትሉት ያ አቡ ፋጢማ መጀመሪያ የመጀመሪያ ወይም አወልያ ምንድን ነው? አወልያ ማለት ከሁሉ በፊት ማለት ነው። ከምንም በፊት ጀመር ጀማሪነቱ ማለት እኮ ነው። አጀማመሩ ነው ምንድን ነው? ጅማሩ። አዎ ጅማሩ የት አይባልም፣ ከየት ነው አይባልም። ሁል ጊዜ ነው ሁወል አወል በለው አንተ። ጠይብ ወአኺሩን በለው ወአኽሩን ብላ ይሄ ምንም ታያለው መጨረሻ እሱ ደግሞ አይዋ ያለ አንድ ደግሞ ከሱ በኋላ የሚቀጥል የለም በላ አንተ ከአላህ በኋላ የመጨረሻ እሱ ነውና ብላ ሙንታ በለው ያለ አንድ እንቲያ ያለ አንድ መጨረሻ ያለ አንድ መጨረሻ መጨረሻ ላይ የሚቀርም እሱ ነው በላ ሌላ አላህ አለው እንዴ ያዘን ጠይቡ ድብቅና ያ ስር ምስጥርና ወአክፋ በለው የተደበቀው ምንድነው አልአክፋ አሸዱ በለው ምን ስር አልአክፋ አሰሩ አሰሩ አሸዱ በለው ስር ማለት ከድብቅ ከምስጥርና ሱብሃና በምስጢር የተወራና የተደበቀ ነገርም ያውቃል ያዕለሙ ማ ተሕተ ተራ በለው አሁንም እዛ ላይ ደግሞ አፈር ስር ያለውም ደግሞ ያውቃል አይዋ የተሸፈነ ነገርም ያውቃል وهو على عرشه وهو على عرشه استوى ايوه انا ከአርሽ በላይ ተደላድሏል ከአርሽ በላይ በለው አንተ አርሽ ላይ አለ لا تجسم አርሽ ላይ ካልከው መካን ተሐደድከው ገደብከው ገድበሃል ከአርሽ በላይ አንተ በለው እም واضح ነው وعلمه بكل مكان نعم ኢሃጠቱሁ በለው የአላህ እውቀት ደግሞ ሁሉም ቦታ ነው ኢሃጠቱ በለው መክበቡ በለው መክበቡ እም ወላ የክሉ ምን ዕልሚህ መካኑን من علمه مكان አንድ ቦታ ከአላህ እውቀት ደግሞ አይዋ አይታጣም ነው ነው አይደ አይገለልም አይገለልም ሙምታዝ طيب ባይኑ አይዋ ባይኑን الخلقيه በለው ከባሪያዎቹ ደግሞ የራቀው ነው በምን አይዋ ቢዛቲህ በለው በዛቱ ከባሪያዎቹ የራቀው ነው قريب بعلمه نعم قوله ይህንም ችኛን ኢማሙ ልበርባሃሪ ለይሰ እንደ አንድ አይማዎቹ ደግሞ አንዳንድ አይማዎቹ እብኑ ደቂቅ ልዒድ ታውቁን ታሪፉን እብኑ ደቂቅ ልዒድ ሰምታችኋል ሰምታችኋል صاحب الإلمام بأحاديث الأحكام ها فكان شافعيا ثم حنبليا واضح نو إمام الشوكاني كان زيديا ثم شافعيا ثم حنبليا አይማዎቹ ላኪን ኢማም አልበርባሃሪ አንድ አይማ ደግሞ ከአንድ መዝሀብ ይሄዳል ወኩንቱ አና ሻፊዕየን ናም ትክክል ነው ሻፊዒ ነበርኩ ወኩንቱ ሐንበልየን አሁን እነሱ መዝሀብ በጣም ሙምት ሙክታር ነው ከሀዲስ ጋር ሁል ጊዜ አብዛኛ ጊዜ بداية المجتهد ونهاية المقتصد بال كتاب الله سمتاجوا على الكتاب بداية المجتهد ونهاية المقتصد قلت مجلدنا بداية المق... أي مجتهد ونهاية المقتصد يمجتهد عجمامرنا أيوه የፈላጊው دمو አጨራረስ ይላል واضنو ايه كتاب ኪታብ ሁለት لابن رشد المالكي لابن رشد المالكي اسباناوي نو لكنه عرب ስፔን نو اندلساوي نو اندلس نو واضنو لم ለምን لماذا جئنا يا اخوان ها መዝሀብ ነው አልማልክያ ወልሐነፊያ ሻፊዎቹን ያመጣል ይሄ ሰውየው የሀነብላዎቹን አያመጣም ለምን እነሱ ሙሐዲሶች ናቸው ሀዲስ ነው እንጂ ፍቂን አያውቁም ይላል እሱ ሐዲስ ብቻ ሐዲስ ማውቁ ጥሩ አይደለም ታዲያ ሐዲስ ማውቁ ጥሩ ነው ማሻአላህ ሐዲስ ማውቁ ጥሩ ነው إذن ኢማም አልበርባሃሪ ግን مذهبه كان حنبليا كان حنبليا ምንም እንትን የለውም ወካነ ምን ዑለማ ሱና ይባላል። ዑለማ ሱና ነበር። ይሄ ለክላፉ ማሻአላህ ማንኛውም ክላስ እዛ ውስጥ ነው የምታገኘው። ዘመኑ እሱን ልናድል ነው ኢንሻአላህ ቢኢዝኒላህ ተዓላ ተውዚ ልናደርግ ነው። طيب بل يقال قوله أن الكلام في الرب تعالى محدث وهو بدعة وضلالة أي الكلام <coughs> وفي أسمائه سمي لمن تبع له سمي تبع لمن تبع لا المتو لمن سمي لمن تبع لا أي مجادلة في أسمائه وصفاته أمر مهدس بدانه في أسماء وصفاته أمر محدث أحدثه أحدثه أيوة عدثه. عدثه. عدثه. عدثه. عدثه. عدثه. عدثه. عدثه. እሺ አሉ ደላሎች ወለዚነ ላ ዩሰልሙና እጃቸውን የማይሰጡ እነዛ ሰዎች ነው ደግሞ አስከሰቱ ይህንን ደግሞ አላህ ደግሞ ጭቅጭቅ በአላህ ላይ ያመጡት ክርክር በአላህ ላይ ያመጡ እነዛ ፍርቃዎቹ ናቸው የተጠሙ ፍርቃዎቹ አለዚነ ላ ዩሰልሙና እጃቸውን የማይሰጡ ለምን ልንሱስ ለማስረጃ ለቁርአን ለሐዲስ እጃቸውን የማይሰጡ الذين يتبعون الشهوات الذين يتبعون አህዋ وليس عندهم خشية إذا شاء من المولى إن شاء الله قريبا ممكن አንድ ወር በፊት እናንተን እዘየራቸዋለሁ إن شاء الله بإذن الله ወቅት አለኝ ለአንድ ሶስት ቀን አራት ቀን ኢንሻአላህ እረፍት አለኝ ኢንሻአላህ እረፍቷን እናንተ ጋር ይወስዳል ኢንሻአላህ እም بإذن الله تعالى لقد نويت إن شاء الله بإذن الله طيب وليس عندهم خشية لله عز وجل ويج- ويجحدون بل ايش وليس عندهم አል እነሱ ዘንድ በነው ፍራቻ የሚባል የለም አላህ የለም ይላል ሱብሃን ሹፍ መውጁዱን ይላል ብላ መካኒን አለ የት እንዳለ እና የት እንዳለ አታውቅም ነቢዩ ሰለላሁ ዐለይሂ ወሰለም አዎ የት እንዳለ አይታውቅም እንዳንተ ያባባላለም አዎ በለው አዎ እሺ ካንተ ያለንና ነቢዩ ሚዕራጅን እስራና ሚዕራጅ ላይ ታምናለህ ለምን አላምንም طيب <laughs> በዛን ሰዓት ደግሞ ሲደርሱል ሙንታሃ ጋር ደረሱ አዎ ما كان كلام طيب عرش يتنال له ها نعم الله يز كذا طيب لماذا طيب يرفع ما يرفع الامل الصالح من منه يرفع من منه قران من قال إليه يسعد الكلم الطيب من مات تملو إليه يملو زوجكن أهاليكن ليش زينب واظنوا ወዘወጅኒ ላሁ ሚን ፈውቅ ሰብዕ ሰማዋትን ትላለች። ይህን ምን ትላታዳ መውጁድን ብላ መካንን በጥፍ በለው እዛ ላይ ይኸው አፉን ይኸው እዚህ ጋር ሄዱ እንድመ እንዳይመለከት ወላሂ ነቢዩንስ ላ ልት ፈሰአለሁ ቃለ ምናምን ሲባሉ እ አላህ ለሙሳ ወደ ተራራው ነው የጠራውና አላህ እዛ ተራራው ጋር ነው። ነብዩንስ እም ስለዚህ እንደዛ ነው። لا لت فسأله قال لن تراني إيه اختبارا في الدنيا نو أيوة فرق بين ذلك مم. اختبارا سودمو سلالاوقو لما ساوقنو في الدنيا مم. النبي صلى الله عليه وسلم إذن بزان كان نمو بوتاتون موجود بلا مكان أه؟ جاء رجل الإمام أحمد معتزلة ومتنا الإمام أحمد قال وكلم الله موسى له ይሄ ሴዳ ነው ኢማም አህመድ ምን ጠቢዓትህ ኢማም አህመድ ለይሰ ኢማም አልባህሪ አንዳንድ ጊዜ ይናዳሉ እንጂ እሳቸው ገራገር ናቸው ሌላ እንደ ኢማም አዛህብና እንደ ኢማም አልበርባሃሪ ኢማም አላለልካይ ቢሆን ኑሮ በድንጋም አይለቁም እነሱ ነገር ኢማም አህመድ ጋር ወከለመ አላህ አለው ሙሳ አላህን አያናገርም አላህ ነው አናገረው شوف كلم። فعل ماض شوف። وكلم الله موسى አላህን አናገረ ያለን وكلم الله አላህ አናገረ وكلم الله وكلم فعل ماض ነው ماض ድርጊት ماض ድርጊት ማለት እኮ ነው فعل ماض ነው አላህ አይደለም እንዴ ሙሳ مفعول ነው ተደራጊ ነው subjective እንደ ምንድን ነው objective ትላላችሁ ዋዝ ነው አድራግና ድርጊት ጠይብ እዚህ ላይ ያናገረው ማን ነው وكلم الله موسى تكليما الله موسى أنا قرأ إيش وكلم الله شوف وكلم كلم في الماض الله رجلا مفعول تدراجينه موسى من دنو فاعل مرفوع علامة رفع الدم المقدرة في آخر منع من ظهور تعذر موسي واضح طيب سلو إمام أحمد في ألسطه <laughs> ايشي ሹፍህ እንዳይናገሩ አደረጋቸው። አላህ ሙሳን አያናገረውም። ሙሳ ነው አላህን ያናገረው አለው። ዋድህ ነው። ኢማም አህመድ ምንድን አለው? ወከለመሁ ረቡ አይልም እንደ ቁርአን ሌላ ቦታ አላሉት። እሳቸው ቀስ ያሉና አይወናም ሙብተዳሞ ዝም ብላችሁ እንትና ማለት የለባችሁም። ርህራሄ አያስፈልግም ለነሱ ዋይ ይበላ እሺ እ ወለይሰ ፍራሽ አይላቸውም ሀያ የላቸው ሙዕተዚላዎቹ ሀያ የለውም هم يتكلمون في ذات الرب አዲስ አበባ አቅሳ መክተባ ነበር ነው አለክስ እዛ ላይ ወር ምናምን አካባቢ እዛ ነበርኩኝ فكانت صوماليات جماليات دخلنا لشراء الكتب የሆነ አንድ ሽማግሌ ወሎዬ ነበር ላለሁ ስልጤ ይመስለኛል ሰውየው አዙን ሙብተዲ መሆኑን አላማ ያስታውቃል ከሻ እንደሌላቸው ማለት እኮ ነው ከሻ ፍራቻው ዝም ብሎ ደግሞ ሴቶችን ይመለከታል። እነዚህ ደግሞ ሀውላ እንሸገልና እነዚህ ደግሞ አታለሉና እንዶ አይወጡም እንደ እንደምናምን ያለው እነሱ ኦሮምኛ አማርኛን አያውቁም። ከዛ ሰዎች ዋና ኩንቱ አንብሩ ልክታብ ኪታቡን ባለቤቱ ያውቀኛል። ዝም በሉ እንደ ለምን እነሱ ይናገራሉ። ሀያ የለውትም ይላሉ። ትይ ለምን ሀያ እንላለን? አላህ ለእኛ እንደዚህ ምናምን ብሎ የማይሆን ነገር ይናገራል። ይረዘቅልን ምናምን ብሎ ሀያ የለም ደግሞ ሀያ የለም መሻይኮም ሆነው ሀያ የለም المبتدع ما عندهم حياء طيب ايش فهم يتكلمون بلو فهم يتكلمون في ትርፍ ذات ይናገራሉ ደግሞ ትርፍ ይናገራሉ ይከራከራሉ በለው እስኪ في ذات الله في ذات الرب ويتكلمون عياذا بالله. في أسمائه وصفاته وجسمه خلق من ورق عياذا بالله من فضة ما تقول ورق مالت ይህ ወረቀት አለም እንደ ወረቀትና አይመስልም አልቀራህም ባለፈው አንተ ወረቅ ወረቅማ ፍዳ ማለት እኮ ነው የድንጋይ ብር ዋዱኖ አይዋ ወየዱሁ ምን ዘሀብን እስተግፍሩላሁ ልዓዚም ወዐይኑሁ ምን ሉእሉአት ዘበርነድን ምን ያ አኺ መከየትን ያገኘው <laughs> አይኑም ከምን ከምን ጌጣጌጡ ነው ዘበርጀድ እ ማን ለዚ ወሰፈ ለከ ቢአን አላህ ሁልቀ ለሃ መን ኢያዘን ቢላህ አስተግፊሩላሁ ልዓዚም ቃለ ሼክ አልአልባኒ እንደዚህ የምናገር ሰው እንደዚህ አይነት ሀዲስ ከተገኙ በአሚር ዑለማ በአሚሮች መገደል አለባቸው። ናም ከተገኙ አሉ ናም በላይ አኪ ከዛቱ አልፈው ደግሞ አካሉ እንደዚህ ነው ምናምን ካለፉ ስሙ እንደዚህ እኮ ነው፣ ሰሚ ነው፣ እንደኛ ማስሚያ ያለው ይሰማል። ጆሮ ከዚህና እስከ ሰማይ ይደርሳል። ያዘን ቢላ በልሺ ወይንክሩነ በሎ እንካር ያደርጋሉ ይክዳሉ። ወይንፉነ በሎ ደስ ያላቸውን ያሰብታሉ፣ ያረጋግጣሉ። ደስ ያለውን ደግሞ ያጠፋሉ፣ ውድቅ ያደርጋሉ። أو ما أثبته له رسول ሙዓጠላ ቅድም ምን ያልከው አራቃች ራቆት መስቀል አሀ ወደ ያለ እንትና የሚያደርጉ ማለት እኮ ነው እሺ እ ወይንፉነ በለው وينفون ما ነፊ ያደርጋሉ አፍራሽ አፍራሽ ያደርጋሉ አላህ ራሱ ነፍሲ ያረጋገጠው እኔ ሰሚን በስሚ ያለውን አንተ በሲር አይደለም ሰሚዑን ብላ ሰምዕን በሲሩን ብላ በሰሪን አስተግፍሩላህ አትልም እንደ አንተ እ ሐዋሳዎች መላይ ነው አናቸዋለን። እንደዚህ የምናገሩት ፋስ የለም ታውቃለህ? ፋስ ማን ማመናስር ፋስ መጥረቢያ ይህ ዶማ የለም ፋስ። አንዳንድ ዶማ እንትን አለው ማታ ስታልፈው እዚህ ላይ ንካ እንዲያው ኩላሊት እንዳመው። እውነት እኮ ነው፣ ወላሂ እውነት ነው። ይሄ ደግሞ አኽላቅ ህክማ አያስፈልግም በዚህ ላይ በዛ ሞቶ ካላ እንዶ ካላ ሀገር መገናኘ ወላ ጀዛውን እንዳያገኝ ቶሎ ብሎ በሉ እዚህ አሁን ዳዋ አለ እዚህ ጋር ይጠሉናል ወላሂ ነገሩኝ ዛሬ አምስት ቀን ነው ዳዋ አለ አሉኝ ነገር ግን ዛሬ ጠዋት ለሆነ ሰው ደውዬ ስጠይቃቸው ፕሮግራሙ ተዘጋጅቶለታል። አዘጋጅተን ነበር። ለእናንተም ጊዜ ሰጥተናል። ገና ተዘጋጁበት ይለኛል። ገና ሌሎቹም መሻይኮቹም በጊዜ ነው የነገራቸው የዛሬ አምስት ቀን ምናምን በፊት ለኔ ግን ዛሬ ይነገራል። እኔ ከዛ በኋላ እስተሻራ ሌላም ሀጃ አለኝ ሌላ ቦታው ከዚህ ሁሉ ማስቀራት ይሻለኛል። አልহামዱሊላህ አልኩና መጣው። አልহামዱሊላህ ይሄ እኮ ነው ዋጅቡ አንድ መንሀጅ ይዛችሁ ስትሄዱ ደስ ይለኛል። በሉ እሺ፣ ያደርጋሉ። አላህ ራሱ ያተበተውን አንዳንድ ደስ ካላቸው ያሰርታሉ፣ ደስ ካላቸው ደግሞ ነፍ ነው የሚያደርጉት። ለይሱ ሙስተቅሪን ብርድ ከመጣ ወደ ምንድን ነው ወደ ፀሐይ ያለበት ቦታው ፀሐይ ከመጣ ወደዚህ እንደ ዛፍ ማት እኮ ነው። ወላሂ ለው እነዚህ ሰዎች እነዚህ ሙብተዲዓዎቹ አንድ ሰው ሰው ሐዋሳ ብትገለው ወሎ ውስጥ ሻሸምኔ ውስጥ አንድ ሁለት ሰው ብትገደል ሌሎቹ እጅ ይሰጣሉ። እውነት እኮ ነው። ይሄ መንግስት ፈረን እንጂ جائز ነው። በአንዳንድ على بعض مذهب ዑለማዎቹ ኢኽዋኖቹ ሙብተዲዓ አይደሉም አይደሉም ወይ ያ ኢኽዋን ናቸው አይደለም በል ሚንሁም መን ከፈረሁም በል ሚንሁም መን ከፈረሁም ያ አኺ በል ሚንሁም መን ከፈረሁም واضح ነው ያ ኢኽዋን በል ሚንሁም መን ከፈረሁም ቆይ የሆነ ነገር እንትና طيب የሆነ ቦታ ረሳ አንተ እ፣ አንተ የላከልኝ በል بعض العلماء كفرهم እ፣ አንተ ነው ማን ማን የላክልኝ እ፣ ቆይ እስቲ ليس موجودا እዚህ ላይ እንትና የለም የሆነ ቦታ ላይ ያሰማችሁ ነበረው በል بعض العلماء كفرهم ይላል ኢኽዋኖቹን አዎ የሆነ እንትና ሰው ነው የላከልኝ ዘመኑ ነው በል بعض العلماء ይላል አንድ መሻይኩ ምን اليمن እንደዛ ይላል المهم شيء يلا يمشي أو ما أثبته رسول الله ወይም ነቢዩ ስላም ያሰበቱትን ያረጋገጡትን እሱ ደግሞ ነፍ ያደርጋል ከትላንት ወዲያ መጥተው ቡሉግና ሪያድ ተጅሪድ ምናምን ተፍሲር ፍቅህ ምናምን ባህል ቀርቷል ሸምዶ ነው የቀራ ፍቅህ እሱ አዲስ መንሀጁን አያውቅም በል ወያቱነ ሚን ዒንዲሂም ቢአራኢን ከራሳችሁ ነው ባለፈው ሸምሱ እዚህ ላይ ምንድን ያለው ታስታውሳላችሁ እንዴ ለምን ኢህትራም ቃላቶቹን አይናገርም ከቂጥ ነው የሚያመጣው አላልኩም እኔ በዛን ሰዓት አይዋ እ ላቡድ ነቁል እንደዚህ ማለት አለ ከላ ለይሱ ማ አኸዱ ምን الكتاب ማስተርላቸው ማስደር የለም ምን عند انفسهم ከራሳቸው ቂጥ ማለት እኮ ነው አሁን እንደዛ ነው የምንለው ሀያ አያስፈልግም ማን ነው አቡ ፋጢማ ሀያ አያስፈልግም ዮ ከራሳቸው አንደበት ነው ያወጡ ካለው እነሱን እያከበር ነው ታዚም እያረገን ነው ከራሳቸው ቂጥ ነው ያመጡ አለው እንደውም ከመጥፎ መጥፎ ነገር ከሚወጣ ቦታ ነው ይዞ ያመጡት ምንድን ነው እዚህ ጋር ሌሎቹ ቀሩ ተማሪዎች ምን ነው ምን ነው እዚህ ጋር ማን ነው እ አይደለም طيب ብዙ ነገር ነው ያመለጣቸው እሺም ويقولون እሺም هذه هي الصواب እንደዛ ከራሳቸው እንተው አብዱ ማን አቡ ፋጢማ ከራሳቸው እንትተው ያለ አንድ መስረጃ መስደር የሌለው لا من الكتاب ولا من السنة ولا من آثار رسول الله صلى الله عليه وسلم الصحيحة بل من, من أقوال مشايخهم هذا هو الصواب ላለው ትክክለኛ ይሄ እኮ ነው አንተ እ እኛ ልትቃወም ነው እንዴ ትክክለኛ ይሄ ነው ያለው በል እሺ ويتكلمون في في تفسير النصوص تفسير ዝም ብሎ እናገራል ደግሞ ተፍሲር ላይ እኛው እችኛ እንደዚህ ፈስር ያለ አይ ተፍሲሩ القرامطة በለው ቀራሚጣ ፍርቃዎች ናቸው ፍርቃ ቱዓዚሙ الرجل ሰውየውን ደግሞ አይዋ ታዕዚም ታተልቃለች ማለት እኮ ነው ሰውየውን ለማ شئت لا شاءت الأقدار فاحكم فأنت الواحد القهار የሚሉ ፍርቃዎች ናቸው ያዘን بالله ያዘን بالله ማንኛውም ነገር አንተ ካልፈለግከው አይሆንም አንተ አልዋሂዱ አልቀሃሩ ይላሉ እነሱም ማግደል ይቻላል ፍርቃ አልቀራሚጣ ሙብተዲዓዎች ናቸው ማግደል ይቻላል ዋድህ ነው አልቀራሚጣ በል هذا هو الصواب ያንተ መዛብ አይደለም ይሄን እኛ የተናገርነው ይሄ ሰይ ነው እሺ ተፍሲሪها ያላ ተፍሲሩ ዝም ብሎ ያላ ብገይር አፈሪሃ በለው በገይር ያላ አፈሩ ይላሉ ማ ነፋሙሃ የስንቱ የድ የምለው ይሄ ወጅህ የምለው ቁርአን ውስጥ የመጣውን ትርጉም አናውቅም። ይህንን የወጅህና የየድ አልቁዋ ወይም ደግሞ ሌላ ወጅሁን አንዳንድ ከፈለጉ በኃይል ነው የሚፈስሩት፣ ከፈለጉ ደግሞ በዛት ነው የሚፈስሩት። ዋዶ ነው አይ አልተረደንም ትርጉሙ አልተረደንም ለኛ አልገባንም ፈንፈውዱሃ በለው አንተን እኔና አንተ ኢልም ስለማናውቀው አይዋ አላህ ነው የሚያውቀው ብለና እንለፍ በክት በሉና ልጥፍ በል ويسير كلام الله وكلام رسوله አቡ ፋጢማ አይሆንም እንዴ ሙብተዲአን በጥፊ ማለት ከቻልከው አዎ ና እ አላህ ይቅም ይስጠን ይስጠን እሺ ሰጥቶናል እኛን ነው ትንሽ ضعيف እሺ ويسير كلام الله وكلام رسوله ايوه ويصير كلام الله و- و- ويصير كلام الله كنو بمنزلة الكلام الأعجمي الذي الكلام الأعجمي ايوه ከዛ በኋላ እንደ እሱ አነጋገር የአላህ ንግግርና የረሱሉ ንግግር ይሆናል እንደምን እንደ ሰው ተራ እንደ አጀሚ እንደ ባ- እንደ ተራ ወይም እንደ ባዳ ሰው ንግግር ሆኖ ይቀራል ማለት እኮ እንደ አባባል ማንም አረቦቹ ደግሞ የማይረዱ አረቡ ማለት እኮ ነው እንትና እኮ እሱን ይሄ ነው ማስሪ እኮ ነው ማስሪ ነው ላ ሐረጃ ምንም ማዕሳ የለም ከኢትዮጵያ ትበልጣለች ማተሚያ ገዛ ጠፋች እንጂ ቤይሩት ልብናን ነው ሊባኖስ ይቻላል ዲመስቅ አሁን በጦርነት ውስጥ ገባች እንጂ ዲማስኮ ጥሩ ናት እም። واضح ነው يا اخي فالواجب على المسلمين እ أن يستمروا على الصراط المستحي على الصراط الصحيح على الطريق الصحيح አይልም ያንተ على الطريق الصحيح ሐዋሳ ገብታለ ትክክል ነው እም እሺ በትክክለኛ ነገር ላይ መንገድ ላይ መረጋጋት አለባቸው وعلى طريق السلف አይዋ ያላ ናም በሰለፎች መንገድ ላይ ትክክለኛ መንገድ ውስጥ ከገባ በኋላው وألا ትክክለኛ ብትር መያዝ አለብህ ማለት እኮ وألا ነው يلتفتوا لهؤلاء لهؤلاء ሹፍ المسلمين ትክክለኛ መንገድ ውስጥ ከገባ ትክክለኛ ባትሪ መያዝ አለብህ ማለት እኮ ነው طيب ዋላ የልተፊቱ هؤلاء المضلين ዞር ብሎ እንዳይመለከቱ ሊያውላ المضللين በለው እነዚህ አጣማሞቹን እንዳይመለከቱ ለዛው الذين أي. يجادلون في الله والذين لا يحسبون إلا حساب البطن ስለ ሆዳቸው በስተቀር የሚያውቁ እም ወለቀድ ሰሚቱ የውም አልአምስ የሆነ አንድ ሪያ ማለት ምንድን ነው ምሳሌ ውስጥ ንገሩኝ እስቲ እናንተ ሪያ ማለት ሪያ ማለት እዩንታ እዩን አለም እዩንታ አይደለም እዩኝ ማለት አለም ለብር ብሎ ማስላት ትላንት ሲፈስር ወላሂ አንድ ኦሮሞ ሲፈስር በአፍሪካ ቲቪ እንደ ከመንገድ ሲመጣው ልጆች ከፍቶ ነበሩ ሲጠየቅ ለብር ብሎ ማስራት ሪያ ውስጥ ይገባል ይላል። ሰምታለህ ይሄንን? ለብር ብሎ ማስራት ሪያ ውስጥ ይገባል ይላል። አዎ ይባዳሉ ነው እ የዱንያን ነው ወይስ ኢባዳ? ሰውየው ኢባዳውን ለብርብሮ ከሰራ እንትና ውስጥ ገባ ይላል። እዩን ከተባልን ዋናው ሽርከል አስገር የሚሆነው እዩን ለሙስጠማ ለአንተ ካሳየው እዩን ነው፣ ዋድህ ነው እዩን። አማ ለብርብሮ ሙአዝን አለ እንዴ ብሩን እየተቀበለ አይደለም እንዴ? ዋድህ ነው። ኢማሙስ ሽርከል አስገር ነው። እዩን ከተባለ ነው እዛ ላይ ዋድ እንደውም ተከራከረው ከዚ ወላሂ ከጠያቂ ጋር ተከራከሩ በዛም ተከራክሮ ነበሩ በምን ላይ ነው ያመጣነው ያ ኢኽዋን ሙደሊል ነው አዎ ሙደሊል ነው ለይሱ አህለ للعلم ليسوا أهلا للعلم بل الذين يجادلون في الله بغير سلطان أتاهم في ذات الله በለው يجادلون في الله የሚለው في ذات الله በለው በአላህ ዛት የሚከራከሩ ሰዎች ያለ አንድ ማስረጃ አዎ ወላሂ እንደው ያኛውም ተከራከረው ያኛው እሱም ኦሮሞ ነው አንተ ሼኪው ይሄ ነገር እንዴት ነው ምናምን አለ ወላሂ እንደው ሶስት ደቂቃ ምናምን እንደዚህ ከዛ በኋላ ዘጋን እዚህ ላይ ደርሷል ማለት እኮ ነው የአፍሪካ ቲቪ ብሎ ማለት ነው ሀሳቡ ለዱንያ ብሎ ኢባዳ ሶስቱ ስገባ ነገር ግን ተፍሲል አላደረገም። ተፍሲል ማድረግ ነበረበት ሰውየው እዛ ጋር ያለው። በል እሺ አትቀራም ይቀራል። ምን ነው ምን ነገርሁ ማዘሬ ምን ነገርሁ እናትህ ወላሂ ልብህ ወደዛ ሄዷል። ወላሂ አልሐምዱሊላህ ጠይብ ሁለተኛ ምስት እንድታገባ በል እሺ እሺ ዩጃዲሉነ ፊል ቁርአን ወዩጃዲሉነ ፊ ሱነት ፀሐይ ድንሽ እኔ ና ና ወደዚህ እኔ ስለመቃል ቶሎ ብሎ የምናደድ ሰው ይናዳል። ወዩጃዲሉነ ሱና ውስጥ እና ሞሹፍ ሱና ትክክል ይሄ አዲሱ አንተ ማስረጃ ብለህ የምታቀርብልን ትክክል እንደገና ሂድና መሻኮች ላይ ውሰድ ይላል። ያንተ ሐዲስ ትክክል አለም እሺ በል شأنهم الجدال አይዋ ሁኔታቸው ጠቢዓቸው በለውን አይ ጠቢዓቸው ሁሉ ጊዜ ምንድነው መከራከርን ብቻ ነው የሚወዱት መከራከርን ብቻው እ هؤلاء يجب الحذر منهم ፈአውላ እነዚህ ደግሞ መከራከርን የሚወዱ ሰዎች ደግሞ ከነሱ ማራቅ ደግሞ ወአለይኩም ሰላም ከነሱ ማራቅ ደግሞ ግዴታ ነው ሱና አይደለም ሙባህ አይደለም ይሄ ሐላል አይደለም ሱናም አይደለም ምንድነው ወየጅቡ በለው እዛ ላይ የጅቡ በለው እ هؤلاء ليسوا متبعين እነዚህ ሰዎች ደግሞ አይደሉም ደግሞ ሱና መንሃጅ የሚከተሉ ሰዎች አይደሉም وإنما هم مبتدعون ወኢነማ ሁም ተፍሲሩን በለው ትርጉማቸው ምንድነው ስማቸው ወኢነማ አስማኡሁም ሙብ- ሙብተዲዑን በለው يتبعون أهواءهم እም፣ ሙብተዲዑና ሙብተዲዎች ተብለው ይጠራሉ ሙተቢዑና አህዋአሁም በለው ስሜታቸውን ብቻ የሚከተሉ ሰዎች ናቸው ተብሎ ይጠራሉ፣ ይሰየማሉ። መላይን ናቸው በሀገራችን። ቁል ሚሊያር በለው ሚሊያር እሱ ጋር ሲደርሶ ልብሱ እንደዚህ ለብሶ ይዋ ቀሚስ ለብሶ ይሄዳል እንጂ ይዋ ይሸታል። ቢዳ ቢዳ ይላል። ምን ነው ሙብተዲን ሙብተዲ ይላል። አሚን ብስምላህ ወልሐምዱሊላህ ወሰላም አሚን ይሄንን በስተቀር አያውቅም እሱ هذا هو علامة المبتدع እኮ ነው እዚህም ደግሞ እዚህ ሀገርም ደግሞ እንደዛ ነገር አሚን የሚባል ለመሳዶቹ ናም አልሐምዱሊላህ ነገር ግን ከዛ ይበልጥ ያለው ምንድን ነው ታውቃለህ አልሐምዱሊላህ አልሐምዱሊላህ ይላል ያ ከእንድን ሰዎችን ፊት ለፊት ቆሜ አልሐምዱሊላህ የምታስላቸው ምንድን ነው እንድ አልহামዱሊላህ እንድሉ ለምን ታደርጋቸዋለህ እስቲ ነው የማይሰጠን አልহামዱሊላህ ይላል አሰላም አለይኩም አሰላም አለይኩም ያ አኪ ኢተቂላህ አዘወጀል ዳዕያውን ከወላሂ ቅያማ ቀን ትጠየቃለህ ነቢዩ ስላ ስለም ከሳቸው ያልሰበተው ያልተረጋገጠው ዝም ብለህ ሰው ፊት ትናገራለህ አዎ ለምን ለምን ምን ለምን ነው ወይም ደግሞ ንጉሱ ዛሬ አንድ አዋጅ አወጣ ናም ይቻላል ዋብህ ነው ምን ብለው ነው ሙስሊሞቹ በየቦታ ሰፋ አድርጎ መስጂዱን ይስሩ ከተባለው አሁን ይሄ ኸይር ነው። ነዓም አልሐምዱሊላህ። አንተ ራሲ ይቻላል። ነዓም ራሲ ለምን ለምን ለምን አልሐምዱሊላህ ማለት አለብን ብሎ አይደለም አልሐምዱሊላህ ማለት አለብን ራሱ ይላል። ሰዎቹ ለምንድን ነው ታዲያ እንዲሉ ለምን ያደርጋቸዋል? በልባቸው እያሉ እኮ ነው ኸላስ አሚን የሆነ ይማ እዚህ ሞልቷል እንዴ? እዚህ መላይኮ ነው። እናንተን አዋሳ አላቅም እንጂ አሚን አሚን አይነ ሽርክ ይኸው ሼክ ሁሴን አመለኮት የለም እንደ ሼክ ሁሴንና ዳንኝና ቃጥረባሬ እብሪቲ ቦታ እዛ የሚባለው አይነ ሽርክ ትክክለኛ አይነ ሽርክ ነው። ይሄ ምን ትላለህ? በል አሚን እስታናሩ ሰዎች ደግሞ አሚን የማይሉ አሉ ይላል። ቢድዓ የማይሰሩ አሉ ከኔ ጋር ቢድዓ አንተ ስትል ቢድዓ ምን አሰራና ወላሂ እኔ በዛን ሰዓት ተስቢህ አድርጌ እኮ ነው የምወጣው ወይም ሱና እሰግዳለሁ አልሐምዱሊላህ ወይም ደግሞ ዝም ብዬ እንዲህ ነው የማየው ሱብሃን ያ አኺ አሚን ቢባለው ኢዛ ካን እስቲስቃን ከተባው ነው ዋضح ነው አዱቢ ደግሞ አገሪቷን ከወረረ ሶስተኛ ደግሞ ቀሃጥ ላይ ከሆነች ማሻአላህ ያው በዚህን ሰዓት ዝናብ ከሌለው ችግር ከኡማላ ከመጣው እንደም ደግሞ በዛን ሰዓት ይቻላል። አማ ምንድን ነው እስቲ በዚህ ቀን ደግሞ ያኛ ዳይ ሲወጣ አሚን አሚን መስጊዱ እንደውም እንትና እኮ ነው ይሄ ዝናብ በሌለበት ሰዓት ማለት እኮ ነው። ናና ወደዚህ ለፈ አቡ ፋጢማ ተናንተ ምን እዛሽ ናኑ ማ ረአይና ወደዛ እንሄዳለን ሁሌም ወደዛ እንሂድ በቃ እ አዎ ናው ናው ጥሩ ነው። አረ ወደ ቀረበ ይገባባሃል ተመልሶ አይመረጥም። ይመረጣል። አይ ቃሀጥ ጊዜ ይቻላል። ናም ዝናብ በሌለበት ሰዓት ይቻላል። ናም በላውን ከኛ ትርጉም አለው በለው ለሱ ደግሞ አላወቀም። እንደዛ በለው እንደዚህ አድርጎ ነው ነበር በሪዋ ሙስሊም በለው በሪዋ ሙስሊም የዘገበው ያ ባቡል ኢስቲስቃ ክታቡ ሙስሊም ኪታቡን ከፍተ እስቲዮ ነብዩ ስላ እንደዚህ ያደርጉ በላን ከኛ አንሳ ቀሐጡ ነው ይሄ ምንድነው ይሄ ቦነ ምንድነው በጋውን ከኛ አንሳው ዝናብ አውርድልን ማለት እኮ ነው يلا ايش واضح ነው قوله ولا يتكلم في الرد إلا بما وصف به نفسه في القرآن لما نهى عن الجدال نهى عن الجدال في الله عز وجل الله ከደሞ ከከለከለ በኋላ في الجدال ከክርክር ደግሞ ከከለከለ በኋላው في أسماء الله وصفاته والخصومات ከሙጉት መማገት ማለት እኮ ነው በእሱ ስምና በእሱ ስፋት ላይ ከከለከለ በኋላ መማገት በየነ الواجب ግዴታን ገለጸ وهو أن نقر القرآن والسنة ቁርአንና ሱና እንዳሉ ደግሞ መረጋገጥ አለብን يقول إمام البربهاري رحمه الله بيتنيا سفا እንደሆነ እንጃ ቃለ መን ለም የተቢዕ አታር ረሱል ላ ስላ ስለም ዩክፈሩ ይላል ይዋ መን ለም የተቢዕ አታር ረሱል ላ ስላ ስለም የእሳቸውን አሳር ደግሞ ኮቴን የማይከተል ሰው ዩክፈር ይላል ይይ ይካደው እኔ ቦታውን አላውቅም እሺ ረሳው ዩክፈር ይላል እ በሉ እሺ ቅሩ ቅሩ ቅሩ በል በል እ ድጋሚ ተደወለ አንተ ተቋርጦ ነበር خل خل ايش ቀሩ قوله آه. ولا يكفر بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم انجم قوله ولا يتكلم في الرب إلا بما وصف به نفسه عز وجل في القرآن آه. لما نهى عن الجدال في الله والخصومات في أسماء الله وصفاته ايش بين بين الواجب وهو أن قديتهم قلت أيزي لما الله كلك كلا بوهالاو በአላህ ዘንድ በአላህ ስም ላይ መከራከር መማገት አይቻልም ከተባለ በኋላው ሌላ ደግሞ ዋጅቡን ግልጹን ደግሞ አስቀምጠው ወሁ አንውቅር አልቁርአን ቁርአን ማኖሩን ማረጋገጥ ከአላህ ማውረዱን ወሱና ደግሞ ከነቢዩ ስላ ስለም ማውጣታቸውን መረጋገጥ ከማጃአ እነዚህ ሁለቱ ደግሞ ትክክል ናቸው ብሎ መረጋገጥ ነው على معناها المأخوذ على معناها المأخ- مأخوذ من ال- من اللغة التي በትክክለኛ نزلت ደግሞ ቋንቋ ማለት እኮ እነዚህን ደግሞ ከአረብኛ ጋር የተያዘ ስለሆነ በአረብኛ ቋንቋ እንደወረደች ከዛ ማውሰድ ነው አለቲ ነዘለ ቢል ቁርአን نزل بها القرآن ቁርአን والسنة እም فالعلم معروف معناه في اللغة እ كذلك الواجب آه، الوجه وح- وجهه ይኸውስ معروف አሁን ሹፍ ቀስ እያለ ይሄደ ነው እዚህ ላይ ፈልዕልሙ ማዕሩፉን ዕልም የታወቀው ነው በሉጋው ማዕና ምንድን ነው በዕልም ውስጥ ፈልዕልሙ ማዕሩፉን የታወቀው ነው ማዕናው ፊ ሉቀት አልዓረቢያ ዕልም ማለት እውቀት ማለት በአረብኛ ቋንቋ የታወቀ ነው እሺ ወጅሁ ደግሞ ወጅህ ፊት ማለት ደግሞ በአረብኛ ቋንቋ የታወቀ ነው ወጅ ማለት ዛት አይባልም ያንተ ፊት ፊት ነው በአረብኛ ቋንቋ አካል አይባልም እነማን እየነካ ከሆነ ሙብተዳዎቹን እየነካ ነው። አሁን ዋድህ ነው። ወልዐይን ወልየዱ እዚህ ላይ አልገባችሁም። ሱናና ቁርአን የመጡ ከአላህ ዘንድ ነው። እርጅ እሺ በሉ እሺ ቅራ ከፈለክ ለሱ ስጠው ማ ሀዛ ማ በይነከ ወበይነ አቡ ፋጢማ እሺ እሺ والعين واليد والاستواء والأذن እነዚህ ገብቷቸዋል እ ያልገባ ሰው ሁሉም ገብቷል አልሐምዱሊላህ ኢዘን ምንድነው አልዐይን ወልየዱ በሌላ ነገር ስለሚፈስሩ ዐይንን በዐይን ወጅን በወጅ መፈሰር አለብን እንደ ሙብተዳ تكون ማለት እኮ እነዚህን ያመጣ ኢማም በርበሃሪ እሺ አስሉ እንትና የሼክ እንትና انتنا ነው የሼክ ሰ- ማን ነው ኢማም አልበርበሃሪ እኮ ነው። እሱ ሸር እየሸረኸ ነው እንጂ والع- والاستواء والعلو እ كل هذه وأمثالها معروف معناها في اللغة العربية. بعربية التي قوم نزل ما بها تكون. القرآن. አረብኛ ቋንቋን አላህ ያስለምደን። አትፈልጉም? በቃ እንግሊዝኛ አላህ ያስጣችሁ። እሺ <laughs> እሺ أما أهل الضلال فيقولون ማለት ይቻላል እ የፈለገ ሰው ናም ኢዛ ካነ ናም ዝም ብሎ ጀማዒ ካልሆነ እንትና ለሓጃው በለው ኢጥራሪ ከሆነ ይቻላል እኔ ሀጃ ከነገርከኝ አላህ እንዲያደርግልህ ብሎ ለአንተ ዱዓ ማድረግ ይቻላል ናም አሚን አሚን ይሄ ነው የተጠላ ይቺ የተጠላ ሳይሆን ሐራሙ በለው አላየንም የውመል ጁምዓ ቢድዓ እኮ ነው። ከቢድዓ ደግሞ ሙከሰራ ነው። ለማዎቹ ደግሞ የምታስከፍር ብሎ አንዳንድ ለማዎቹ ይናገራሉ። በጁምዓ ቀን ደግሞ ዝም ብሎ አሚን ማለት ሰውየው ጋር ይከፍላል አለው። ሰውየው እያወቀ አሚን ካለው من تكلم والجمعة والإمام يخطب فقد لغى ومن لغى فلا جمعة له እያወቀ ይላሉ ደግሞ ነገር ግን አላኩልን ተክፊር ውስጥ አይገባም አነ ለማዎቹ ከሀድ የሚያለፉ ያለፉ ይናገራሉ። ሰለፎችም ሆኖ ካድ ያለፉም አሉ። እኛ የምንለው ካድ አያልፍም። ነገር ግን የቢድዓ ሰራ እንጂ መናገር የለበትም። ሙንከር ካየውስ አላቋል ዑለማ ኢንካርል ሙንከር ማድረግ ይቻላል። ኢዛ ካን አዕዘም ትልቅ ሙንከር ከሆነ ይቻላል። ሰውየው ሴቶቹን በጁማ ሰላት ኢማሙ ኹጥባ እያደረገ ነው። ያኛ ሸምሱ ሴቶቹን እየጎተተ ነው ጁማ ውስጥ ሄዶ መከልከል ይቻላል። ያኛ ሸምሱ ነው እ ወለይስ طيب ያኛ ሸምሱ ሄዶ ደግሞ ከያኛ ሸምሱ ደግሞ መከልከል ይችላል ይሄ ሸምሱ ያኛን ሸምሱ ማስወገድ ይችላል ማለት እኮ ነው إذا كان المنكر أعلى وأعظم مم. بلوا أنت أما أهل الضلال فيقولون ليس هذا الكلام على ظاهره يتنا يو وجهه ظاهر አይደለም ይሄ ከላሙ አንተ የባጥኑን ታውቃለህ በል አንተ ለይስ አላ ዛሂር ይላል የየዱ ወጅሁ ዛሂር ላይ አይደለም ሌላ ማዕና አለች አዕጥል ከሊመተ ሐቃ በል አንተ ያውም ይኸው ለሰው የምትለው ወደ ነፍስ ወደ ማስረጃ ሳታልፈው ለእያንዳንዷ ከልማ ደግሞ ሐቋን ስጣት በለው ሐቋን ስጣት እንፋጃለን በል እሺ ወንቀሰሙ ኢላ ቅስመይን እነዚህ የት ሙታውልቶቹ ሙታውልቶቹ ሁለት ከፈሉ አላቸው እሺ ራሳቸው ተከፋፍሉ ሁለት እም እ قسم قالوا እም نتوقف ونقول ظاهرها غير مراد ሹፍ ነተወቀፉ ትርጉሙን ደግሞ እንዳጠይቁኝ እይ አቡ ፋጢማ ትርጉሙን እንዳጠይቀኝ እሺ ዛሂሩሃ ገይሩ ሙራድን እንዲህ ላይ ያለው ደግሞ የውስጡ አይደለም አለም የውስጡ አይደለም የሚፈለገው የውስጡ አይደለም ኢላ ያለው ዛሂሩ እንደ ባጥኑ አይደለም ይለያያል ማን ነገረ ከየት ነው የሰማው ከምን ክታብ ነው በልና አስረዳው ካላወቀው ደግሞ በጥፍ በለው በለው አስነፈ እሺ ወላ ነፈረ ሙራድ አለው لا نفهم المراد እንደዛ ነው منها ትርጉሙን ደግሞ አንረዳም وهم المفوضة وهم المفوضة ايوه الذين يفوضون الكلام الى الله عز وجل اذن ترجم دمو الله ነው የሚያውቀው ብሎ ወደ አላህ የሚያዘንብሉ ማለት እኮ ነው وعليكم السلام ورحمة الله حياكم الله حياكم الله شي اول من كتابة سيرة من بلسنا سيرة كم سيرة من بلسنا سيرة برسات إيران بيمي ايه بيرة مبروك عليك مبروك مبروك مبروك ايه سيرة قرو كاسي تياني تلا برسون لا سيرة برسوت قرو سنو جاني اه وان قد تلال لنا سو ايه وان ابو مدي كما ما لا وما إيمان ما كسامي رجل <laughs> إيه أكم الحمد لله كم آه، وي الحمد لله نجا كم إيه؟ الحمد لله كم نجا وي الحمد لله طيب قال شيخ الإسلام ابن تيمية والمفوضة ليست من أهل من أهل السنة والجماعة وقال أيضا أيوة بل إلى الفاضلين شيخ الإسلام لال مفوضة دمك أهل السنة إلى استوى أنت وقال لا معناه هو الله يعلم بس السنة ما يقول من أقبني أثار باتين بد <laughs> نفعوا النجاب ها ها الاستواء معناه مجوعا قال إمام الب... أيوة الإمام البخاري نقلا عن أبي الأعلى أسرى سوستنيا زلاي فتح الباري لاي الحافظ من هجم لاي أيوة الاستواء العلو والارتفاع إيه نقل مننا مفوضة ودزانا من تدعى بأننا نقر إيشي بل غرض ما تني دعوة بيا مش طيب يوكين بور نتيجة ونين بران فمالتو بكمل لي إن شاء الله اسني بالله إن شاء الله طيب طيب يلا مفوضة مفوضة إيش مفوضة يا أخي من قرآن الله بينك يديك حديث الله من يا أخي نقول له على معنى الله نم يعقوا طيب سلبيته شوف إيه إياه وقكونه ኃይል ነው ይሄ ሰውየው ኃይል ማለት እያታለለ ነው ይሄ ሰውየው طيب ዛሬ ምን በልታል የበላ ነገር ታውቃለህ ትናንት አው ሸክ ትናንት ማን ነው አቡ ፋጢማ እሱ ቤት ሆነ ምሳ በልተናል ከዛ በፊትስ ይህን ትረሳለህ አውቆ እኮ ነው በሐዲስና በክታብ የመጣው እንዴት ነው ሙፈውዳት እ ለይሱ ምን አህል ሱና በለው ወልሙፈውደቱ ለይስ ምን አህል ሱና በለው በለው እነዚህ አይነት ሰዎች ካሉ هؤلاء هم الاخوانيون انتبه انتبه እዚህ ላይ ኢኽዋኒ ኢኽዋኒ ትላል አዎ ብለናል አሁንም መልሺ ወሙልፈሪሺ ወቅስሙን ማዕናውን ትርጉም አናውቅም የያድ የሚባለው አይወ እነሱ ነው የሚሉት ወላ ነፍሀሙ አንረዳም ደግሞ ባጥኑ አልገበልንም እንደ ዛህሩ አይደለም ይሄ ለይሰ ማዕናሁ ከዛሂር ይላል መጥቶ ወደ አንተ ወላ ነፍሐሙ ልሙራዳ ሙራዱን ደግሞ እሱ ምን ተፈለገለት ዑሉው ይው ወጅሁ የዱ ዐይኑ ለምን ተፈለገ አናውቅም ተዝናንቶ የምናገረው እኛ ደግሞ ታውቀናል በለው አለ ዐይኑ ዐይኑን ወልየዱ የዱን ወልወጅ ወጅሁን ከክታብ ነው የተረደነው بانكي تو بنين قاو ها بلجي بل وقسم ليه ايشي يبقى ايشي وقسمهم مؤولة هم المؤولة المفس تأويل ولت قسم الله كفلو الله ولت تأويل مالت قسم سائغنا وقسم غير سائغ የመጀመሪያው ደግሞ ተፍሲሩ አለ ይሄ እሱ ደግሞ ይመረጣል ሌላ ደግሞ ወቅስሙን ገይረ ሳይ ከተባለው እሱ ደግሞ የማይቀበል ነው አንሳ አሁን ማን ነው እንሳ ወሙ ዋጅብ ነው እሺ እዚህ ጋር ድርሱና አቆሙ ሌላ ክታብ አለ የምትቀሩት እም وقسمهم المؤولة እም وهو وهم الأكثر ወሁም المؤولة هم الأكثر እነሱ ሙአወላዎች ናቸው وهم الأكثر እሺ أولوها بغير معناها سبيل ያለ ትርጉም ነው የፈሰሩት አይዋ فضلوا وأضلوا ሙአውላ ደግሞ እነሱ وشغلوا الناس የብዙሃኑ እነሱ ናቸው ደግሞ የበዙ እነሱ ናቸው ደግሞ ታዊል የሚያደርጉት <coughs> ወሁ አክሰሩ ይላል። አዎ ወሁ አክሰሩም ካልኮ ይቻላል። ምን ችግር የለም። ወሁም ይባላል። ወሁም በለው ወሁ ይላል። እዚህ ላይ ወሁ ይላል። ወሁም በለው አንተ ወሁም አክሰሩም ካልኮ ይቻላል። እሺ እም أولوها أولوها بغير معناها الصحيح فضلوا وأضلوا وشغلوا الناس وشحنوا وشحنوا الكتب بهذه ወአምለው በለው ወአምለው ወሻው የምለው አሞሉት ኪታባቸውም በዚህ ነው አሞሉት በምን بهذه المناظرات والمجادلات بغير قا- آه، قائل ያለ አንድ ፋይዳ ያለ አንድ ጥቅም ነው ክታባቸውን ደግሞ የሞሉት ያለ አንድ ጥቅምና ያለ አንድ ፋይዳ ነው ክታቦቹን የሞሉት ማለት እኮ ነው። ቢሃዚህ ሞባይል ውስጥ ካርድ ማስገባት ምን ይባላል? አንድ ነው ማምላት ነው ይላል። ተማርኛ የለም ተቀጠቁ። እሺ ተቀጠቁ አይደለም ተቀጠቁ። አዎ ሻህን በለው አዎ አስገቡበት በለው። እሺ ተያላ እሺ فالواجب التسليم لما في قر- آه، لما في المناظرات. القرآن ክርክ وفي ሙናዘራ ማለት أسماء الله وصفاته. ይኸው ዝም ብሎ ሙናዘራ ማለት አንዱ እዛ ጋር ቁጭ ብሎ አንድ እዚያ ስለ አላህ ያኛ ሙአውል ነው። እዚህ ጋር ደግሞ አህለ ሱና እኮ ነው ሙናዘራ አደረገው ተከራከሩ ማለት እኮ ነው። ሙጃላላ ተማገቱ ማለት እኮ ነው። ያለ አንድ ሙናዘራ ቢልሁጃ ዋድህ ነው። ሙጃደላ በገይር ሁጃ ነው። እሺ ይበቃል። فالواجب ብገይር ፋይደትን በለው በገይር ፋይደትን አይልም በቃል በቃል አ በቃ እዛ ጋር ቆሙታል። እንደዛ ከሆነ ተፈታታለ ወይ የገይር ከዚህ ጋር በለው ሌላውን ጌዛ ጊዜ እንቀራለን። ያኛውን ነው እንጂ ስጠኝ እስቲ አይነን